የሚሆነው አለ። ለምንድን ነው የሚሆነው ሲባል በሱረቱ ላንፋል ምዕራፍ 8 ቁጥር 41 ላይ ሲናገር ከማንኛውም ነገር በጦር ዘረፋ ከካህዶች የዘረፋችሁት አንድ አምስተኛው ሁክሚን ባለው ማለት ነው ለአላህና ለመልእክተኛው ለዝምድና ባለቤቶች ለየቲሞች፣ ለምስኪኖች፣ ለመንገድም እኛ የተገባ መሆኑን ወቁ። ባላና በዚያ እውነትን ውሸትን በተለየበት ቀን ጭፍሮች በበድር ቀን በባሪያችን ላይ ባወረድነው የምታምኑ እንደሆናችሁ ይህን ወቁ። አላ በነገር ሁሉ ላይ ቻይ ነው እያለ ይናገራል ማለት ነው። ስለዚህ የዝምድና ባለቤቶች የሚለው ዶንት ነው አህለል ቤትም ይሁን አይሁን ዶንት ነው አየዋለሁ ተፍሲሩን። የዝምድና ባለቤቶች ለየትሞች፣ እናትና አባት ለሌላቸው፣ ለምስኪኖች፣ ለመንገደኞች እያለ ይናገራል። አሁን ይሄ ነገር ምንድነው ችግሩ ነው ራሱ ምንድነው ችግሩ? ምንም ችግር የለውም እኮ ምርኮ የሚባል ነገር ጦርነት ላይ እያሉ ከምርኮ ከሚያገኙት ነገር ቢያገኙ ችግር አለ ወይ ብላችሁ ጥያቄ ታቀርባላችሁ። ዝም ብሎ ነው ወይ ከመሬት የተነሳ ስንል no አይደለም። ጥንትም ራሱ በመጽሐፍ ቅዱስ ላይም ዘረፋ የሚባል ነገር ነበረ እኮ spoil የሚባል ነገር ነበረ ራሱ። ከ spoil ም አልፎ ሌላም ነገር አለ፣ ግን መጀመሪያ ስለ spoil እንመልከት፣ ስለ ዘረፋ። ዕብራውያን ምዕራፍ 7 ቁጥር 4 ላይ ዕብራውያን ምዕራፍ 7 ቁጥር 4 ላይ የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቷል። ኢብራሂም አለይሂ ሰላም ምንድነው የሚያደርገው የነበረው? ተዋግቶ ከዘረፋው ከዘረፈው ሀብት መልከ ጸዲቅ ለሚባለው ሰው አስራት ሰጥቶ ነበር። ታስታውሱ እንደሆነ ኦሪት ዘፍጥረት ምዕራፍ 14 ላይ ይህንን ነገር የዕብራውያን ጸሐፊ ምን አደረገ? አብርሃም ከዘረፋው አለ። አሁን እንደሚታወቀው ኢብራሂም ነቢይ ነበረ ወይስ አልነበረም ነው ጥያቄው። ነበር። ለምን ዘረፈ? አይ ፈጣሪ ፈቅዶለት ነው ለሱ። እርግጠኛ ናችሁ ፈጣሪ እንደፈቀደለት? አዎ። ስለዚህ ዘረፋ የሚለው ነገር ምርኮ በሚለው ሂሳብ ወይም ስፖይል በሚለው ከታሰበ ሱረቱ አንፋል ምዕራፍ 8 ቁጥር 1 ላይም በዚህ መልኩ ሊታይ ይችላል። ሌላን ጥቅስ ካስፈለገ መጽሐፈ ኢያሱ ምዕራፍ 6 ቁጥር 24 መመልከት ትችላላችሁ። መጽሐፈ ኢያሱ ምዕራፍ 6 ቁጥር 24 ላይ ምን ማድረግ እንደሚገባቸው ሲናገር ከተማይቱን በእርሷ ላይ የነበረውን ሁሉ በሳት አቃጥለዋል፣ ጭራሹን ንብረት ሁሉ አውድመዋል። ነገር ግን ብሩና ወርቁን የነሐሱን የብረቱን ዕቃ በእግዚአብሔር ግምጃ ቤት አድርጓል። ስለዚህ ሄዳችሁ ከተማውን አቃጥሉ፣ ግን ብር፣ ወርቅ፣ የነሐሱን የብረቱን ዕቃ ሁሉ በእግዚአብሔር ግምጃ ቤት ውስጥ አድርጉታል። ስለዚህ የጦር ዘረፋ የሚባለው እንደሚቻል ይናገራል ማለት ነው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 21 ላይ እንደዛ ነው የሚናገረው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 21 ላይ በዘረፋ መካከል አንድ ያማረ የሳውር ካባ 200 ሰቅል ብር ሚዛኑ 50 ሰቅል የሆነ የወርቅ አይቼ ተመኘዋቸው፣ ወሰድኳቸው ነው በድንኳን ውስጥ በመሬት ተሸሸገዋል፣ ብሩ ከሁሉ በላይ አለውና ብለዋል። ስለዚህ በዘረፋ ወቅት ብሎ ያ ሰውዬ ተናግሯል ማለት ነው። ግን ለፈጣሪ ቤት የሚገባውን እሱ ግን ለራሱ ስላደረገ መጨረሻ ላይ ተቀሰፈ ይላል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 24 በዘረፋው ጊዜ ይላል። መሳፍንት ምዕራፍ 5 ቁጥር 19 ላይ መመልከት እንችላለን። ራሱ መሳፍንት ምዕራፍ 5 ቁጥር 19 ላይ ነገስታት መጡ ተዋጉም፣ በዛን ጊዜ በመግደል ውስጥ አጠገብ የከናን ነገስታት ተዋጉ፣ የብር ዘረፋም አልወሰዱም። ስለዚህ ዘረፋ የሚባል concept በመጽሐፍ ቅዱስ ላይ አለ ማለት ነው። አንደኛ ዜና መዋዕል ምዕራፍ 26 ቁጥር 27 ላይ መመልከት ይችላል። አንደኛ ዜና መዋዕል ምዕራፍ 26 ቁጥር 27 ላይ በሰልፍም ከተገኘው ምርኮ የእግዚአብሔር ቤት ለማበጀት ቀደሱ ይላል። ስለዚህ በሰልፍ ከተገኘው ዘረፋ፣ ከተዘረፈው ብር፣ ከተዘረፈው ዕቃ ንብረት የእግዚአብሔር ቤት ለማበጀት ቀደሱ ይላል። አንደኛ ዜና መዋዕል ምዕራፍ 26 ቁጥር 27 ላይ ኦሪት ዘውልቁ ምዕራፍ 31 ቁጥር 9 ላይም ኦሪት ዘውልቁ ምዕራፍ 31 ቁጥር 9 ላይ የእስራኤል ልጆች የሚዲያምን ሴቶችና ልጆቻቸውን ማረኩዋል። እንስሶቻቸውን፣ መንጎቻቸውን፣ እቃዎቻቸውን ሁሉ በዘበዙ ይላል። ስለዚህ ዘረፋ የሚባል ነገር ወይም ደግሞ ስፖይል ወይም ምርኮ የሚባል ነገር መጽሐፍ ቅዱስ ላይ በብዙ ቦታ አለ። እዛው ላይ ቁጥር አስር ላይ የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውን ሁሉ በእሳት አቃጠሉ ይላል። ከዘረፏቸው በኋላ ሰፈሮቻቸውን ሁሉ በእሳት አቃጠሉ ይላል። ያንን ነገር ቁጥር 11 ላይ የሰውም የእንስሳ ምርኮና ብዝበዛ ሁሉ ውሰዱ አላቸው ይላል። የሰውና የእንስሳ ምርኮና ብዝበዛ ሁሉ ወሰዱ ይላል። ኦሪት ዘዳግም ምዕራፍ 2 ቁጥር 35 ላይ ፈቅዶላቸዋል። ፈጣሪ እንዴት እንደፈቀደላቸው ሲናገር ከብቶቻቸውን፣ ከተሞቻቸውን ያገኘውን ብዝበዛ ለራሳችሁ ወስደን ውሰዱ እንጂ የሚል ነገር አለ ማለት ነው። ኦሪት ዘዳግም ምዕራፍ 2 ቁጥር 35 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 36 ላይ እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን ሊሰጣቸው ሞገስን ሰጠ፣ እነርሱም ግብፃውያንን በዘበዙ የሚል ነገር አለ። መበዝበዝ ማለት ሄዶ መዝረፍ ነው ራሱ በእንትን ማለት ነው፣ በመጽሐፍ ቅዱስ ቋንቋ ማለት ነው። ጥቅሱ ላይ ከፈጠንኩባችሁ ረጋ ለማለት ሞክራለሁ፣ እንትኖች ካላችሁ ማለት ነው፣ አድሚኖች ወይም ደግሞ የምጽፉ ሰዎች ካላችሁ አንዳንድ አሳዩኝና ቀስ ብዬ ጠቅሱ ልጻፍ። ፈጠንኩባችሁ ላልኝ okay እንትን ላለ በቃ ጥቅስ ጥቅሱን ቀስ እያልኩ እንድናገራለን ማለት ነው። time ለመቆጠብ ነው። ሰዓታችን እንዳልሻማባት ምዕራፍ 49 ቁጥር 27 ላይ ኦሪት ዘፍጥረት ምዕራፍ 49 ቁጥር 27 ላይ ብንያም ነጣቂ ተኩላ ነው፣ የበዘበዘውም በጠዋት ይበላል፣ የማረከውንም በማታ ይካፈላል። ስለዚህ የብንያም ነገድ ወደፊት ምን እንደሚያደርግ ነጣቂ ተኩላ ነው አለ፣ የበዘበዘውን በጠዋት ይበላል፣ የማረከውንም በማታ ይካፈላል ብሎ ምርኮና በዝበዛ የሚባል ነገር እንደተፈቀደ ይናገራል ማለት ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 36 ኦሪት ዘጸአት ምዕራፍ 12 ቁጥር 36 ላይ ያህዌም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስ ሰጠ፣ እነርሱም ግብፃውያንን በዘበዙ አለ። ሌላው መበዘዝ ብቻ አይደለም። ትንሽ ለየት የሚያደርገው ነገር በከተማ የነበሩትን ሰዎቹን ሊያቃጥሉ ነበር። ኦሪት ዘኍልቍ ምዕራፍ 31 ቁጥር 10 ላይ ትእዛዝ አለ ራሱ ኦሪት ዘኍልቍ ምዕራፍ 31 ቁጥር 10 የተቀመጡባቸውን ከተማዎች ሁሉ ሰፈሮቻቸውን ሁሉ በእሳት አቃጠሉ ይላል። በእሳት አቃጠሉ ሰፈሮቻቸውን ሁሉ አለ በእሳት አቃጠሉ። ኢያሱ ምዕራፍ 6 ቁጥር 24 ላይ መመልከት ትችላላችሁ። መጽሐፈ ኢያሱ ምዕራፍ 6 ቁጥር 24 ላይ ምዕራፍ 6 ቁጥር 24 ላይ ከተማይቱም በእርሷ የነበረውን ሁሉ በእሳት አቃጠሉ የቅድሙ ጥቅስ ማለት ነው። በእሳት አቃጠሉ ይላል እና ይህን የሚያሳየው ሌሎችንም እንደዚህ አይነት እንትን አለ። አንገቶቻቸውን ቁረጡ፣ የኃጢአተኞችን አንገቶቻቸውን ቁረጡ ምናምን የሚል አለ። እሱ የመጀመሪያው እንትን ላይ ስለተናገርኩኝ ብዙ መድገም አያስፈልግም። ስለዚህ አሁን ምንድን ነው የምናነሳው? የመጀመሪያው ያው ሽብርተኝነት የሚባለው ነገር በመጽሐፍ ቅዱስ ላይ ሽብር የሚለው ቃል ራሱ በመጽሐፍ ቅዱስ ላይ በአህዛቦች ወይም በማያምኑ በካህዲዎች እንዳለ ይናገራል። ከዛ ቀጥሎ spoil ምርኮ የሚባል ነገር አለ። ከዛም ባሻገር ደግሞ slave trade የሚባል ነገር፣ የባሪያ ንግድ ማህበር የሚባል ነገር አለ። ስለዚህ እነዚህ ሶስቱ ነገሮች እንዴት ይታያሉ የሚለውን ነገር ልንወያይበት እንችላለን። እዚህ ጋር ጨርሻለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። وعليكم السلام ورحمة الله تعالى وبركاته جزاك الله خير الجزاء ወንድማችን ዛሂድ አላህ ይጨምርልህ ኢንሻአላህ ኢንሻአላህ እንግዲህ አሁን በሚኖረን ሰፊ ሰዓት ውስጥ ወንድም እህቶች ወይም ክርስቲያን ወገኖች ጥያቄ ካላችሁ እጅ አንስታችሁ መጠየቅ ትችላላችሁ። እንደምን አመሽ? ደህና፣ አላህ የተመሰገነ ይሁን። mic ያዙ፣ mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ለባይድ ነው። በቃ በጧት የማር በጧት የበዘበዘውን ይበላል፣ የማረከውን የማረከውን ደግሞ በማታ ይበላል የሚለው ነገር ምንድነው? ሁለቱ ጋር ያለው ልዩነት እዚህ ጋር ሌላ ትርጉም አያሰጥም ወይ? ይሄ እነዚህ ጋር ገባኝ። ማይክ ግልጽ ነው አይደለም ጥያቄው? ዘፍጥረት ላይ እየፈጠንክ ስለነበረ እንትን አልያዝኩትም። ሰማለሁ አይደል? አሰላሙ አለይኩም ሲራጅ። አሰላሙ አለይኩም በድጋሚ ኦሪት ዘፍጥረት ምዕራፍ ምዕራፍ 49 ቁጥር 27 ላይ ነው አይደል? ቢንያም ነጣቂ ተኩላ ነው፣ የበዘበዘውን በጠዋት ይበላል። የበዘበዘውን ማለት ነው። በጠዋት ይበላል፣ የማረከውን ደግሞ በማታ ይካፈላል አለ። ስለዚህ ያለው ምንድነው የፈጣንነቱን ፈጣንነቱን ነው የሚያሳየው። ነጣቂ ተኩላ ነው ማለት የተኩላ ባህሪ መጀመሪያ እንትን ብሎ ለራሱም ጠዋት ላይ በምርኮ ላይ እያለ ወይም ደግሞ ምንድነው አውሬ እያደነ እያለ ነጣቂ ተኩላ መጀመሪያ ይበዘብዛል። የበዘበዘውን እየበዘበዘ እያለ ቢርበው ይበላል ማለት ነው። ማታ ላይ ደግሞ ለልጆቹ ወይም ለባለቤቱ አምጥቶ ያበላል ማለት ነጣቂ ተኩላ ማለት ነው። ኮሜንቴሪዎች እንደዛ ነው የሚያመለክቱት። ስለዚህ ልክ ቢንያምም figuratively ልክ እንደ የተኩላ ነው። በጦርነት ላይ የበዘበዘውን በጠዋት ይበላል፣ የማረከውን በማታ ይካፈላል ብሎ የዋናው ነገር ያመጣበት ምንድን ነው ነጣቂ ተኩላ የሚለውን ከመበዘዝ ጋር ወይም ከምርኮ ጋር በተያያዘ መልኩ ለመናገር ስለፈለገ ነው። mic free ማሻላ ወንድማችን ዋሂድ እንደምን አመሹ። ከቻልክ ሌሎችንም ኒክኔም ውሰዳቸዋ። በቀንም በጠዋትም ስትገባ እንደምን አደሩ እንደምን ዋሉ፣ ሌላው ሳይወስድብህ ቶሎ ያዛቸው። እንግዲህ በአንዱ ከጀመርክ ነቃ ነቃ በሉ ያ ጀማዓ ባይዘዌ ቫሂድ ለመጀመሪያ ጊዜ አጥፍቶ መጥፋት የተገለጸው በ Bible ውስጥ ነው አይደለም እንዴ? for the first time አጥፍቶ መጥፋት በመጽሐፈ መሳፍንት ላይ ያለው የሳምሶን የሶምሶን ነው የሶምሶን ታሪክ ነው አይደል? ከዛ በፊት ይታወቅ ነበር በዓለም ታሪክ ውስጥ አጥፍቶ መጥፋት ሜዳ ምዕራፍ 16 ላይ ታሪኩን ወንድማችን ባሂድ ሊነግረን ይችላል። ከፈለጋችሁም እኔ ልነግራችሁ እችላለሁ። ፍልስጤማውያኖችን ሲበቀላቸው በተንኮል እንዴት እንደተበቀላቸው okay፣ ከ Bible ኡ ከራሱ ላንብብላችሁ ብስሚላህ እንግዲህ ወዴት ሊድ ከየትኛው ጀምሬ ላንብብ? በጣም ረጅም ነው አንቀጹ። ከአንቀጽ okay በቃ ከአስራ አራት ልጀምር። ከአስራ አራት ጀምሮ ያለው ራሱ በጣም ረጅም ነው። አልሐምዱሊላህ ሙኒራ ደህና ነኝ። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር ሰባቱን ጉንጉን ከድሩ ጋር ጎነጎ ናቸው። በችካልም ቸከለችውና ጎነጎነችው። በችካልም ቸከለችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ። ችካሉንም ከነ ቆንዳላው ድሩንም ነቀለ። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ ይህ ሶስተኛ ጊዜህ ነው። ታላቅ ኃይልህም በምን እንደሆነ አልነገርኸኝም አለችው። እለት እለትም በቃሏ ነዘነዘችው፣ አስቸገረችው ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማህፀን ጀምሬ ለእግዚአብሔር የተለየ ሆነኝና በራሴ ላይ ምላጭ አልደረሰም፣ የራሴንም ጠጉር ብላጭ ኃይሌ ከእኔ ይሄዳል፣ እደክማለሁም፣ እንደ ሌላም ሰው ሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች ይላል። ሴት እንደዚህ ተንኮለኛ ነች ማለት ነው። ከዛስ የፍልስጤማውያንን መኳንንት ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው። ዋና ጉልበቱ እዛ ጋር መሆኑን ስለታወቀ ማለት ነው። ጸጉሩ ጋር መጥቶ ጉንጉኑን ላጨው ልታወርደውም ጀመረች ኃይሉም ከእርሱ ሄደ እርሷም ሶምሶን ሆይ ፍልስጤማውያን መጥቶብህ አለችው ከእንቅልፉም ነቅቶ እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም ይላል ፍልስጤማውያንም ይዘው አይኖቹን አወጡት ወደ ጋዛ ማምጥተው በናስ ሰንሰለት አሰሩት አሁን ተከታተሉ በግዞትም ሆኖ እህል ይፈጭ ነበር የራሱም ጠጉር ከላጩት በኋላ ያድግ ጀመረ። የፍልስጤምን መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰቡ። ህዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰው የገደለውን ጠላታችንን አምላካችንን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ጥሩት አሉ። ሶምሶንንም ከግዞት ቤት ጠሩት። በፊታቸውም ተጫወተ፣ ተዘባበቱበትም። በምሰሶና በምሰሶን መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የተደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለ። በቤት ውስጥ ወንዶችና ሴቶች ሞልተውበት ነበር፣ ቤቱ ስር ማለት ነው። የፍልስጤሙ መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ ሶስት ሺህ የሚያህሉ ወንዶችና ሴቶች ነበሩ ይላል። ሰገነቱ ላይ እንግዲህ ሶስት ሺህ የሚደርስ ሰው አለ። ምን ያህል ታላቅ ቤት እንደሆነ ተመልከቱ። እንግዲህ ከዛስ ሶምሶንም ስለ ሁለቱ አይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎባቸው የነበሩትን ሁለቱን መካከለኞች ምሰሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ የነበሩት መኳንንት በሕዝቡም ላይ ሁሉ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ ይላል። በሞቱም የገደላቸው ራሱን አጥፍቶ ሌሎችን ሲያጠፋ እያችሁ በህይወት ከገደላቸው በቁጥር በዙ። ወንድሞቹም የአባቱ ቤተሰቦች ሁሉ ወረዱ፣ ይዘው አመጡት። በጾርአና በኤሽታኦል መካከል ባለው በአባቱ በማኖሄ መቃብር ቀበሩት። እርሱም በእስራኤል ላይ ሀያ አመት ፈረደ ይላል። እኔ የገረመኝ ምን አይነት ሰገነት ነው በእጁ ያፈረሰው? ሶስት ሺህ ሰዎች ከላይ ሆነው የሚመለከቱት እና ይሄ ነው መሰለኝ ለመጀመሪያ ጊዜ አጥፍቶ መጥፋት ከዚህ በፊት የተከሰተ ክስተት አለ ወይ ነው አሁን በአለም ታሪክ ይህን ጥቅስ ይዤ ነው እኔ ለመጠየቅ የተነሳሁት ይሄ መጽሐፍ ቅዱስ የሚናገረው እውነት ከሆነ <laughs> አምልኮ ታዳ ምንድን ነው የሚባለው ከፍልስጤማውያን ጋር ልሙት አለና ሰገነቱን በላዩ ላይ ደረመሰው፣ ራሱን ሞተ፣ ላይም ያሉትን ታች ያሉትንም ገደላቸው። ይሄ አጥፍቶ መጥፋት ካልሆነ ምን አትርፎ መትረፍ አትለው። ቁጥር ስንት? መሳፍንት judge book of judge chapter 16 verse 16 up to 31 ዋና የተፈለገው ከፈለግሽ ወደ ታች ሄደሽም እንትን ማለት ትችያለሽ። እኔ ከላይ ጀምሮ ላብራራው ብዬ ነው ስላነበብኩት ነው። ያው አምልኮ ያስለመዱና በቴሌቪዥን ሙስሊሙን ለመሳደብ አሸባሪዎች፣ አጥፍቶ ጠፊዎች ይሄን ይሄን ቃል በቴሌቪዥን መስኮት ስለለመድ ነው። ሌላ ምን እናድርግ እንግዲህ እና ወንድሞች፣ እህቶች፣ ክርስቲያን ወገኖች ካላችሁ ወደ mic መሳተፍ ትችላላችሁ። ወንድማችን ባሂድ ባስተማረው ትምህርት ላይ ሳህ ሚዲያ በእጃቸው ነው። የሚፈልጉትን ቃል ይናገራሉ። ሲፈልጉ አረብኛውን ጅሀድ ይጠቀማሉ። ሲፈልጉ ደግሞ በአማርኛቸው ነፃ ትርጉም ይጠቀማሉ። አሁንም ከአረብኛ grammar ወይም ከሃይማኖት ፍቺ አንጻር ሳይሆን ጅሀድ የሚተረጎመው ከነሱ አንጻር ይተረጎምና ጂሃድ ምንድነው? ግድያ። ጂሃድ ምንድነው? ትግል። ጂሃድ ምንድነው? ጦርነት። ጂሃድ ምንድነው? አጥፍቶ መጥፋት። የሚፈለገው ትርጉም ይሰጠዋል። ነፃ ትርጉም ነው። አዘለም አቀፈም ያው ተሸከመ ነው ተብሏል አይደል? ስለዚህ ያም ያም ብንለው ከዛ አይዘልም እያሉ ነው። ለማንኛውም ወንድነት ማይክል ላይ ወንድነት ወገናችን ወንድነት mic ትፈልጋለህ? okay እጅ አውጥተህ ስለነበር ነው። ከዛ mic ላይ ወጣህ። ፈጣ mic free ቆይ አንዴ ኸጣም አፍወን። ጂሃድ ማለት አምልኮ ቋንቋዊ ፍቺና ሃይማኖታዊ ፍቺ አለው። ቋንቋዊ ፍቺው ጁህድ ከሚለው ግስ ርቢ ሆኖ የመጣ ስለሆነ በድሉል ወስዕ ይባላል ጂሃድ አንድን ነገር ከግብ ለማሳካት አንድን ነገር ለማድረግ ችሎታህን ጉልበትህን መስዋዕት ማድረግ ኃይልህን ማፍሰስ ጂሃድ ይባላል ያ ተግባር የተቀደሰ ተግባርም ይሁን የረከሰ ተግባርም ይሁን አንድ ያሰብከውን ነገር ለመስራት ግብን ለማድረስ ኃይልና ጉልበትህን መስዋዕት ካደረክበት ካፈሰስክበት እንደ ቋንቋ ፍቺው ጂሃድ አድርገሃል ትግል ላይ ነህ ማለት ነው ያ ትግል ቤተሰቦችህን ለመርዳት ሊሆን ይችላል ያ ትግል ጎረቤትህን ለመርዳት ሊሆን ይችላል በተቃራኒው ደግሞ ትግልህ ወንድምና እህቶችህንም ለማጥፋት ሊሆን ይችላል ለመልካም ስራም ተጠቀመው ለመጥፎ ተግባርም ተጠቀመው እንደ ቋንቋው ያንን ይወክላል ሃይማኖታዊ ፍቺው ላይ ግን ስንመጣ ጂሃድ ማለት ነፍስያህን ራስህን ለአላህ ለማስገዛት የሰይጣንን ዓላማ በመቃወም ከሰይጣን ጋር የምታደርገው ትግል፣ ከነፍስያህ ጋር የምታደርገው ትግል የሰይጣንን ዓላማ የሚያራምዱ ሰዎችን በምድር ላይ አማኞች መብታቸውን አግኝተው በሰላም እንዳይኖሩ ከሚፈልጉ ሰዎች ጋር የምታደርገው ትግል ሁሉ ሃይማኖታዊ ፍቺው ጂሃድ ይሰኛል። ከነፍስያ ብንጀምር ለምሳሌ ስሜት በመጥፎ ታዛሃለች። ቁርአን ኢነ ነፍሰ ለአማረቱን ቢሱእ ይላል። okay whisper የሰው ነፍስያ የሰው ስሜቱ በመጥፎ ነገር ታዘዋለች ነው የሚለው። እንስማማለን አይደል? በዚህ ስሜታችን የምትፈልገው የአላህን ህግ ተቃራኒ የሆነ ነገር እንድተገብርና ሁሌም የእሷ ባሪያ እንድትሆን ነው። አንተ እሷን ታግለሃት ለአላህ ህግ ተገዢ ለማድረግ ብትንቀሳቀስ ይሄ ስራ ጂሃድ ሆኖ ሃይማኖታዊ ፍቺውን ነው የሚገልጸው። ሁለተኛው ጠላታችን ሰይጣን ነው ከስሜታችን ቀጥሎ ሰይጣን ግልጽ ጠላት ግልጽ ጠላታችን ነው ይጎተጉተናል የዚህ ዓለም ብልጭልጭ ነገሮችን እያስታወሰ ከአላህ ህግ እንድንወጣ በቻለው መጠን ሁሉ ትግል ያደርጋል ይህንን ትግል አሁንም ማሸነፈን አላህ ለሚፈልገው ነገር ሰይጣንን ተቃውመን የምናደርገው ትግል ሁሉ ጂሃድ ተብሎ ይሰየማል ሶስተኛው ደግሞ የሸይጣንን አላማ የሚያራምዱ ሰዎች አሉ ሃይማኖታዊ መብታችን እንዳይከበር አላህን በነጻነት እንዳናመልክ የአምልኮ ቦታችንን ከማፍረስ አንስቶ አጸደ ስጋችንን አካላችንንም እንደዚሁ ግድያን ጉዳትን ማድረስ የሚፈልጉ ሰዎችን ደግሞ መብት እስኪከበር ድረስ እውከት እስከማይገኝ ድረስ ከነሱም ጋር ትግል ትገባለን። ይሄ ሁሉ ጂሃድ ተብሎ ይጠራል ማለት ነው። ስለዚህ ጂሃድ መገለጫ መንገዶቹ ከሃይማኖት አንጻር በእውቀት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል በመሳሪያም ሊሆን ይችላል ማለት ነው ተግባብተናል ወገኔ እና ጂሃድ የሚለው ቃሉ አይደለም መጥፎ ገጽታ የሚያሰጠው አፈጻጸሙ ነው ከሃይማኖት ቁጭ ወጥተህ ለሪያ ተግባር ከፈጸምክበት ቅድም ለተባለው መጥፎ ስያሜዎች ሁሉ ያገለግላል። አላማህና ተግባርህ ለእውነት ከሆነ ያንኑ ነው። አንተ እኮ ጊዜህን መስዋዕት አድርገህ ያለህን ሃይማኖታዊ እውቀት ለወንድሞች ለእህቶች አስተማርክ ማለት ጂሃድ ላይ ነህ ማለት ነው። ታዲያ ሰውየው እዚህ ጋር ደም እያፈሰሰ ነው። ፖለቲከኞች ለሚፈልጉት አላማ ብቻ አንደኛውን ትርጉም ይመርጡና ጂሃድ ወጣ ጂሃዳዊ ሀረካት ሲባል ከደም ማፍሰስ ጋር ያገናኙታል። ለምንድን ነው ከዛ ጋር የሚገናኘው? ደም ማፍሰስ ጋር ሁል ጊዜ አዎ የምትሰሙት ያንን ነው አምልኮ ለምን ሚዲያው የማን ነው ነው አሁን የእናንተው የእምነት ወንድሞቻችሁ ክርስቲያኖች ናቸው በእጃቸው የያዙት በእነሱ እጅ ስለሆነ ከዛ ውጭ ሌላ ነገር አትሰሙም ወደ ሙስሊሙ ብትመጡና ደግሞ የሙስሊም ሚዲያዎች ወይ ደግሞ ጓደኞቻችሁን ብትጠይቁ ትክክለኛውን ትርጓሜ መስማት ትችላላችሁ ካልሆነ የሙስሊሙ ተቃራኒ እና ጠላት ሆነው የተነሱ ሰዎች ምን ብለው ሊነግሯችሁ ይችላሉ ታዲያ ምን ይነግሯችኋል ከባለቤቱ ያወቀ የሚል አባባልም ደግሞ አለ አሁን እኛ ከደጅ እንደምንሰማው ከሆነማ ሚያዚያ ወር አካባቢ ፕሮቴስታንቶች በአገር ቤት የሚያደርጉት ምንድን ነው ዘመቻ ፊሊጶስ ታውቀዋለ? እኛ ዘመቻ የምናውቀው በደርግ ጊዜ እንልና ከየቤቱ ሰው ታፍሶ ለጦርነትና ለመግደል ሲወሰድ ነው። ስለዚህ ዘመቻ ፊልጶስ ብለው ክርስቲያኖች ተነስተዋል እና ሊገልጽ ነው። ዘመቻ ተነሱብን ብለን ብንተረጉሞ ምንድን ነው የምትረዳው? አይ እንደዛ ማለት አይደለም። በእኛ ትርጓሜ ዘመቻ ፊልጶስ የሚባለው ይሄ ይሄ ነው ብላችሁ እናንተ ከገለጻችሁት የእኛንም ትርጓሜ መቀበል ግድ ይሆናል ማለት ነው። ከጣብ ወንድማችን مايك از مايك السلام عليكم ورحمة الله وبركاته السلام عليكم عند أبسطين እሺ okay ኡስታዝ አንድ ስለ ሴት ላንብብና ትንቢተ ኤርምያስ ምዕራፍ 3 ቁጥር 20 ላይ ማለት ሳምሶንን እንዳደረገችው ማለት ነው። የእስራኤል ቤት ሆይ ይላል ለባሏ ታማኝ እንዳልሆነች ሚስት ስታታልሉኝ ኖራችኋል ይላል እግዚአብሔር። ምን ይላል? ትንቢተ ኤርምያስ ምዕራፍ 3 ቁጥር 20 ላይ የእስራኤል ቤት ሆይ ለባሏ ታማኝ እንዳልሆነች ሚስት ስታታልሉኝ ኖራችኋል ይላል እግዚአብሔር። እግዚአብሔር እንግዲህ ሲያታልሉት ኖረዋል ማለት ነው። አይሁዶች አያቅም ማለት ነው። ወደ ጥያቄ ልገባ ነውና መዝሙረ 144 ላይ ቁጥር አንድ ላይ ምን ይላል? እጆቼን ለጦርነት ጣቶቼን ለውጊያ የሚያሰለጥነኝ እግዚአብሔር አለቴ ይባረክ ይላል። እጆቼን ለጦርነት ጣቶቼን ለውጊያ የሚያሰለጥን እግዚአብሔር አለቴ ይባረክ ይላል። አለት ማለት ምን ማለት ነው? እንዴት ነው ይሄ የቋንቋ ችሎታ ያላችሁ ሰዎች አለት ማለት ምን ማለት ነው? ባሂድ ይሄንን ያውቁታል ወይ ወገኖቻችን ማለት ነው? መጽሐፍ ቅዱስ ላይ ዘሁልቁ ምዕራፍ 21 14 ላይ ምንድን ነው የሚለው? እንግዲህ ይላል በእግዚአብሔር የጦርነት መጽሐፍ እንዲህ ተብሎ የተጻፈው በዚህ የተነሳ ነው ይላል። የጦርነት መጽሐፍ ይላል ተጽፎ ነበር ማለት ነው። እና ይህንን ያውቁታል ወይ ወገኖቻችን እኛ ላይ ትኩረት የሚያደርጉት ለማለት ነው። mic free። አሰላም አሌይኩም ወረመቱላሂ ወበረካቱ ወንድም ባይድ እኔ ጨርሻለሁ። ያው አሁን ጥያቄው ለአንተ ነው የቀረበው። ኢንሻአላህ ተሰማለሁ። እኔ አሰላሙ አለይኩም አይቀጥልለት ብዬ ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ በድጋሚ ከጣብ የጠየቀው ጥያቄ ስለ ጦርነት የሚያነሱ የመጽሐፍ ቅዱስ አናቅጽ አሉ እና እነዛ ነገሮች እንዴት ይታያሉ የሚል ጥያቄ ነው የጠየቀው። ያው ለእኔ አይደለም የጠየቀኝ። ጥያቄው መጠየቅ ያለበት ሩሙ ውስጥ ለሚታደሙ ክርስቲያን ወንድሞች እና እህቶች ነው። ግን በመቀጠል ያው እዛ ላይ ጥያቄ አንስተሃል። አለት የሚባለው ነገር ለምን ተጠቀምበት ነው? አለት የሚባለው ነገር ያው ፊገራ ፊልዲ ነው። ብርሃንም የተባለበት አለ። እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማን ነው ይላል መጽሐፍ ቅዱስ። አለት የሚል ነገር አለ። አለት ብርሃን በተባለበት ሂሳብ ነው አለት የሚባለው ማለት ምክንያቱም ብርሃን ማለት ስለ ሃይድሮጂን እና ስለ ሂሊየም ወይም ስለ አርገን ስላለው ስለ ፀሐይ ብርሃን እንደማያወራ ሁሉ አለት የሚለውም ነገር ደግሞ ያው just መጠጊያ፣ የማይበገር መሸሸጊያ፣ መጠጊያ ምናምን ብለው ሊተረጉሙል ይችላሉ። እሱ አይደለም እኛ ጥያቄያችን። ጥያቄያችን እዛ ጋር የጦርነት የሚናገሩ ስለ ሽብር የሚናገሩ ጥቅሶች ከዛም ባሻገር የባሪያ ንግድ ስለሚባለው ነገር ጥቅሶች እንዴት ይታያሉ? እነዚህ ጥቅሶች እንዴት ነው የምትረዱት ነው። የራሷ እያረረባት የሰውን ታማስላለች ነገር ነው። እስልምና ውስጥ ያሉ ነገሮችን exceptional በሆነ መንገድ የተቀመጡ ነገሮችን እንደ continuity እንዳላቸው ነገሮች ተደርገው ተወስደው የሚደረጉ ነገሮችን ዛሬ መጽሐፍ ቅዱስ ላይ ግን በቀጥታም ሆነ በተዘዋዋሪ ሳይሻሩ exceptional ሳይሆኑ የተቀመጡ ጥቅሶችን እንዴት ታዩታላችሁ ነው። እነዚህ ጥቅሶች እያሉ ግን እስልምናን እንዴት ነው ጀጅ ማድረግ የሚቻለው ነው? እነዚህ ጥቅሶች ዝም ብሎ ነው የሚታለፈው? የፈጣሪ ቃል አይደለም? ፈጣሪ አይደለም እንደ የሚናገረው? ስለዚህ ቅድም ከጣብ የተናገረውን ጥቅስ ራሱ ሊታይ ይገባዋል፣ ሊመረመር ይገባዋል። ስለ ጦርነት የሚያነሱ ጥቅሶች አሉ። ተዋጉ፣ አንገት ቁረጡ፣ ጨብጭፉ፣ ግደሉ፣ rape አድርጉ የሚሉ ጥቅሶች አሉ። ላልዬ terrorized አድርጓቸው የሚሉ ጥቅሶች ሁሉ በእሳት አቃጥሉ የሚላል እና እነዚህ እነዚህ ጥቅሶች እንዴት ይታያሉ የሚል ነገር ነው። በዚህ መልኩ ነው በእሳት አቃጥሉ የሚለው ነገር ሰው በእሳት የሚቃጠልበት ለምንድን ነው? ለመስዋዕትነት ለፈጣሪ ሰው መስዋዕትነት የመጀመሪያ ልጃቸውን ሰዎች እንዲያቀርቡ መስዋዕት የሰው አጥንት ለመስዋዕትነት የሚቀርብበት ለምንድን ነው የሚል ነገር አለ። እነዚህ እነዚህ ነገሮች እንዴት ይታያሉ ነው በመጽሐፍ ቅዱስ ላይ ነው ወይስ እነሱ እነሱ የፈጣሪ ቃል አይደሉም ሊዘልሉ ይችላሉ ወይ ነው? እና ይህንን ታሳቢና ዋቢ ያደረገ ነው። በተቻለ አቅም እጅ አውጥተው ጥያቄውን እንዲመልሱ አሊያም ደግሞ ባለው ነገር ላይ ጥያቄ እንዲጠይቁ። ተረሪዝም እንዴት ይታያል? slave trade እንዴት ይታያል? ስፖይትስ የሚባሉ ነገሮች እንዴት ይታያሉ በእስልምና ውስጥ የሚለው ነገር ሰፊ ነው። ምክንያቱም ከዚህ በፊት በነበረው የተለያየ topic ላይ የተለያየ ጥያቄ ሲጠየቅ ነበረ። ታስታውሱ እንደሆነ ፈጣሪ ስንት ነው በሚለው ነገር ላይ ይሄ ነገር ይጠየቅ ነበር። ኢሳ ኢብኑ መርየም አለይሂ ሰላም ማን ነው በሚለው ላይ ይጠየቅ ነበረ። እና እንትን ናቸው በቶፒክ በቶፒክ የምንለው ጥያቄዎቹ መልስ ሳይኖራቸው ሳይሆን በቶፒክ ብንማራቸው ጥሩ ነው ከሚለው አንጻር ነው እንጂ ያለዛ ምንድን ነው የሚሆነው? ግመል አባትሽ ማን ነው ስትባል እናቴ ፈረስ ናት እንዳለችው አይነት ነገር ነው የሚሆነው። ከዚህ አንጻር በዚህ ሂሳብ እንድታየው ፈልጌ ነው። ማይክ ፍሪ ነው ተረኛ السلام عليكم በድጋሚ ግመል አልኩ እንዴ? እኔ ግመል ነው እንዴ ያልኩት? እንዴ እንጠቅልላለሁ ብዬ ግመል አልኩ? አዎ። okay። አያችሁ፣ ወደ ግመል ወደ አረቢያ እያዘነበልኩኝ ማለት ነው። ወደዛ አካባቢ ስለሆነ ለዛ ነው። አፉ በሉኝ። mic free سلام عليكم ورحمة الله وبركاته። ይሰማል አንዳንድ ሲሉ okay አንድ ነህምያ ላይ ምዕራፍ አራት ቁጥር አስራ አራት ላይ ምን ይላል? ስለ ወንድሞቻችሁ ስለ ወንድና ስለ ሴት ልጆቻችሁ ስለ ሚስቶቻችሁ ስለ ቤት ንብረታችሁ ተዋጉ አልኳቸው ይላል አልኳችሁ ይላል። ይሄ ጅሃድን አያመለክትም ወይ ማለት ናሆምያ ምዕራፍ 14 ምዕራፍ 4 ቁጥር 14 ላይ ስለ ወንድሞቻችሁ ስለ ወንድና ሴት ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤት ንብረታችሁ ተዋጉ አልኳቸው ይላል። እዚህ ጋር አሁን እንዴት ነው ኢሳያስ ምዕራፍ ዘጠኝ ቁጥር ሀያ ላይ ምን ይላል? በቀኝ በኩል ይጎርሳሉ፣ ነገር ግን ራባቸው አይታገስም። በግራ በኩል ይበላሉ፣ ነገር ግን አይጠግቡም። እያንዳንዱም የገዛ ወገኑ ስጋ ይበላል። ምናሴ ኤፍሬምን ምናሴ ኤፍሬምም ምናሴን ይበላል ይላል። እንደገና ደግሞ ሕዝቅኤል አምስት አስር ላይ ስለዚህ ይላል በመካከላችሁ አባቶች ልጆቻቸውን ልጆች አባቶቻቸውን ይበላሉ ይላል እና ብቸኛ መጽሐፍ እንግዲህ መጽሐፍ ቅዱስ ነው የሰው ልጆች የሚበሉበት መጽሐፍ ያለው ማለት ነው። እንደውም ኢየሱስም ራሱ ተናግሯል። በዮሐንስ 6 ምዕራፍ 6 53 ላይ ምን ይላል? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅን ስጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ይላል። mic free። السلام عليكم ورحمة الله وبركاته። ወአሌይኩም ሰላም ወራመቱላሂ ወበረካቱ። ዮሐንስ ወንጌል ምዕራፍ ስድስት ከቁጥር 51 እስከ 56 ማለት ነው። መሪር ስለ ጦርነት የሚያወሩ የመጽሐፍ ቅዱስ ብዙ ጥቅሶች አሉ። እነሱ ራሳቸው ያውቋቸዋል። ግን ይሄኛው ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 56 ያለው figurative ነው ራሱ እዛ ላይ ወረድ ብለ ቁጥር 61 እና እስከ 63 ብትመለከተው ስጋ ምንም አይጠቅም፣ ህይወትን የሚሰጠው መንፈስ ነው። እኔም የምናገረው ቃል ህይወትን መንፈስም ነው ይላል። ከሰማይ የወረደኩ እንጀራ እኔ ነኝ ብሎ ስለሚናገር እንጀራ የሚለው ራሱ በ figuratively ነው የተጠቀመው። እንጀራ ማለት ሊተራል እንጀራ ካልሆነ እንጀራው ስጋዬ ነው ስለሚል ስጋ የሚለውን figuratively ነው የተጠቀመው የሚል ነው ያለው። ብዙ literally ስጋ ስለመብላት የሚያወራው ቅድም የጠቀስከው ጥቅስ ነው ራሱ ማለት ነው እና ምናልባት misconception እንዳይያዝ ማለት ነው ይሄኛው ፍካሬያዊ አነጋገር ነው። የቅድሙ ግን አንተ የጠቀስከው ደግሞ እማሬያዊ አነጋገር ነው እና በዚህ ምናልባት ታስበው ጥሩ ነው ማለት ነው። ይህንን ነገር ለማለት ፈልጌ ነው። mic free ነው ተረኛ። ኡሙ mic እሺ፣ ማይክ okay እሺ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ትሰማል ይሰማል ሰላሙ አለይኩም ወረህመቱላሂ ወበረካቱ እኔ ጥያቄ ከቶፒክ ውጭ ነው ይቻላል ኢንሻአላህ ኡስታዝ السلام عليكم ورحمة الله وبركاته نو اوكي شكرا جزاك الله خير ከቶፒክ ውጭ በኋላ ነው የምጠይቀው። አሁን በተማርነው ትምህርት ላይ ጠይቂኝ። ان شاء الله اوكي شكرا جزاك الله خير ሹክራን። ሌላ በተማራችሁ ትምህርት ላይ ጥያቄ ያላችሁ? ፈጣብ ማይክ ፍሪ ሰላም አለይኩም ይሰማል አንዳንድ okay ወገኖቻችን እንግዲህ አይመልሱም። ይሄ ትንቢተ ኤርምያስ ምዕራፍ 12 ቁጥር 3 ላይ ምን ይላል? እንደሚታረዱ በጎች ንዳቸው፣ ለእርድ ቀንም ለይተህ አቆያቸው ይላል። ለእርድ ቀንም ለይተህ አቆያቸው ይላል። ራሱ እዛው ትንቢተ ኤርምያስ ምዕራፍ 12 12 ላይ ደግሞ ምን ይላል? የእግዚአብሔር ሰይፍ ከምድር ጫፍ እስከ ምድር ጫፍ አንዳች ሳያስቀር ይበላል፣ የሚተርፍም የለም ይላል እና ይሄ እንዴት ነው የሚታየው? mic free። አሰላም አለይኩም موجود يا جماعة صبر جميل እመት አቡዬ ሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة ማይኬ ይጮሃል፣ አፉ በሉኝ። ግን በጠይቅልኝ ብዬ ነበር ኡስታዝ። የሰው ስጋ አትብሉ። ሰው ራቅ ብዬ ከጣብ ሲያነብ ሰምቼው ነበርና አዎ ተስተካከለ። ኦኬ ማሻአላ። አዲስ ገዝቼ ነው ኡስታዝ ዘካ እስኪሰጠኝ እየጠበቅኩ ነው። ሌላ ንዬ እና የሰው ስጋ አትብሉ ምናምን ሰው ስጋ ብሉ የሚለው ያነበበው ላይ አቡዬ የእንትን ነው ላይክ ሰው አትሙ ለማለት ይሆን ኡስታዝ ሰምተኸኛል? oh no። የ Bible ኡን ነው ወይስ ነው? no no የ Bible ኡን። የማን ነው የምናሴ ምናምን እንደውም ስም ሲጠራ ነበርና የስጋ ይበለዋል literally ነው። ኦኬ okay okay። ጠይቅልኝ ብዬ ነበርኩ ኡስታዝ፣ እኔ mic ኤ ስለሚጮህ እንዳላጮህባችሁ ብዬ ነው mic ቫሂ ጥያቄ መልሱን መልስልኝ please። እንዴት ነው የሚለው? ስለ የሰው ስጋ ብሉ አትብሉ ነው? ሰው ብሉ እንደዛ ነው? mic free ሰላም አለይኩም። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቺ የተምታታብሽ በሱረቱ ምዕራፍ 49 12 ላይ የሰውን ስጋ እንደ መብላት ነው ሀሜት ብሎ ነው የሚናገረው እና መብላቱን ተጸየፋችሁ ሀሜትን ለምን አትጸየፉም ከሚለው ጋር ስጋን ያመሳሰለው ከሐሜት ጋር ነው። እንደዛ ከሆነ ቅድም ወንድማችን ሲጠቅስ የነበረው ጥቅስ ላይ ምናሴን የእንትናን እንደ መብላት ነው የሚለው ከሐሜት አንጻር ነው ወይ የሚፈታው ከሆነ አይ እንደዛ አይደለም። ከዛ ጋር ምንም የሚያመሳስለው ነገር የለም። ቃል በቃል ወይም ደግሞ እማሬያዊ በሆነ መልኩ ነው። አማርኛ ላይ እማሬያዊ ማለት literally የሚወሰዱ ነገሮች ናቸው። ግን ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እስከ 56 ያለው ግን ፍካሬያዊ ነው ወይም ደግሞ symbolical ነው ወይም metaphorical የሚባሉ ነገሮች አሉ። እዛ ላይ ደግሞ እንትን ነው ንጽጽር ነው ራሱ analogy ነው የተሰጠው እንጂ ፊገራት እንዲም ማራዊ ፍካሪያዊም አይደለም። የቁርአኑ analogy ነው። የሰውን ስጋ መብላት እንደ መብላት ነው። የሰውን ስጋ መብላት ከተጸየፋችሁ ሀሜቱንም እንደዛ ተጸየፉት ነው የቁርአን ሀሜት ክልክል እንደሆነ የሚያሳየው ማለት ነው። ሱረቱል ሁጅራት ምዕራፍ 49 ቁጥር 12 ላይ ማለት ነው። ስለዚህ ቃል በቃል የሚወሰድ ነው የመጽሐፍ ቅዱሱ የምናሴ የተባለው ማለት ነው። በዚህ መልኩ ልትረጂ ያለች mic free شكرا ገባሽ ተመለሰልሽ እህታችን ሱረቱል ሁጁራት አርባ ዘጠነኛው ሱራ ላይ የተጠቀሰው የሰው ስጋ real የሰው ስጋ ነው ሀሜት ሳይሆን ቀጥታ reality የሰው አካል የሰው ስጋ ነው ጌታችን በቅዱስ ቃሉ ሲናገር እዛ ቦታ ላይ ምንድነው ያለው አዑዙ ቢላሂ ሚነሽ ሸይጣን ረጂም يا أيها الذين آمنوا اجتنبوا كثيرا من الظن እናንተ ያመናችሁ ሰዎች ወይ ከጥርጣሬ ብዙውን ራቁ ይላል ኢነ ባዕድ ظን ኢስሙን ከጥርጣሬ ውስጥ ከፊሉ ወንጀል ነውና ጥርጣሬን ራቁት በጥርጣሬ ተነስታችሁ የሆነ ነገር ላይ አትገንቡ ይላል ولا تجسسوا اتسللوا يسوچن نور اتفلافروا ولا يغتب بعضكم بعضكم بعضا كفيلاچو كفيلون ايمال اهون يهاميتن ادگنيانت سيگلصو نو كتلو يتناكر كفيلاچو كفيلون اندايا ما علنا يزيهن يهاميت اسكفينت سيگلصو مناله ايحب احدكم ከመካከላችሁ እስከ እናንተ አንዳችሁ የሚወድ አለ አን ያእኩለ ላሕመ አኼህ የወንድሙን ስጋ መብላት መይተን የሞተ ሁኖ ሬሳ ማለት ነው ከጥንብ ላይ ከሬሳ ላይ ስጋን ቆርጦ መብላትም ይወዳለው ያለ ይሄ ሪያሊቲውን ነው እንግዲህ አይ ማን ይበላዋል ሬሳ የጠነባ ነገርማ እንጸየፈዋለን ካለ ፈከሪ ቱሙህ አለ ጌታችን አላህ። አዎ ትጠሉታላችሁ አይደል? የሰውን ስምን ማንሳት ሀሜትንም እንደዛው ጥሉት። ሰውን ማማት ማለት ስጋውን ቆርጦ እንደ መብላት ነው ብሎ የሀሜትን ደረጃ ነው እየገለጸ ያለው ማለት ነው። ወተቁላህ አላህን ፍሩ፣ ተጠንቀቁ። ኢነላህ ተዋቡ ረሒም ከተመለሳችሁም አላህ ለባሮቹ ተመላሽና አዛኝ ጌታ ነው ይላል። የሰውን ስጋ መብላት ሲባል አሁን በተለምዶ ያው ሀሜት ለሚለው እንግባባበታለን። እዚህ ቦታ ላይ ቁርአን እየተናገረ ያለው በሀሜት ውስጥ የተዘፈቀ ሰው ወንድሙ ሞቶ ከሬሳው ላይ ስጋ ቆርጦ እየበላ እንደሆነ መግለጽ ነው። ሰው ይህን ተግባር በጣም ይጸየፈዋል ከተባለ ሀሜትንም የዛን ያህል ተጸየፉት፣ ከዛ ለውጥ የለውም ነው። አላህ ያርቀን ከሀሜት። خطاب مايك فري ሰላም አለይኩም ይሰማል? እሺ እህታችን ሰብሪ ጀሚል አንድ አራት ጥቅስ አለኝ ስለ መጽሐፍ ቅዱስ ስለ መብላት እሱን እግረ መንገድ ላንብብ እና ምን ይላል መሰለሽ ሰቆቃው ኤርምያስ ምዕራፍ ሁለት ቁጥር ሀያ ላይ ምን ይላል? አቤቱ እግዚአብሔር ሆይ ይህ ተመልከትም በማን ላይ እንዲህ አድርገህ ታውቃለህ? በውኑ እናቶች ህፃኖቶቻቸውን ተንከባክበው ያሳደጓቸው ልጆቻቸውን ይብሉን? ይላል። እንደገና ሰቆቃው ኤርምያስ ምዕራፍ አራት ቁጥር አስር ላይ ምን ይላል? ህዝቤ ባለቀበት ጊዜ ምግብ እንዲሆናቸው ሩኅሮቹ ሴቶች በገዛ እጆቻቸው ልጆቻቸውን ቀቀሉ ይላል። ልጆቻቸውን ቀቅለው እንደበሉ መጽሐፍ ቅዱስ ይናገራል። ኤርምያስ ምዕራፍ 19፥9 ላይ ደግሞ ምን ይላል? የወንዶችና የሴት ልጆቻችሁን ስጋ እንዲበሉ አደርጋለሁ። ህይወታቸውን ለማጥፋት የሚሹ ጠላቶቻቸው ከበው ሲያስጨንቋቸው አንዱ የሌላውን ስጋ ይበላል ይላል። ኦሪት ዘለዋውያን ምዕራፍ 26 ቁጥር 14 ላይ ደግሞ ምን ይላል? ነገር ግን ባትሰሙኝ እነዚህን ትእዛዛት ባትጠብቁ ይላል። 29ኛው ላይ ምን ይላል? የወንድ ልጆቻችሁን ስጋ የሴት ልጆቻችሁን ስጋ ትበላላችሁ ይላል መጽሐፍ ቅዱስ ነው። እንግዲህ ብቸኛ እግዚአብሔር ፍቅር ነው ብሎ ይሰብኩናል። ይሄ ፍቅር ከሆነ እንግዲህ አላሁ አለም። አሰላሙ አለይኩም ማይክል ሰላም አለይኩም ወራህመቱላሂ ወበረካቱ። mic ኡን አልተያዘም። ልቀጥል። ከአቡ ሀይደር በታች ነበርኩ። እሺ፣ እኔ የምጠይቀው ጥያቄ ወንድማችን ቫይድ ነው። ቫይድ አለ ካለ እሺ። አንዳንድ ጊዜ በምታስተምርበት ጊዜ የግሪክ ቋንቋና የዕብራይስጥ ቋንቋዎችን ቃላቶችን ታነጽ እያነጻጸርክ ነው የምታስተምረን እና ወጣ ያለ ጥያቄ ነው። ሌሎች የሚጠይቁ ከሌሉ ብዬ ነው የሚገባው። ግን የግዕዝ ቋንቋ ላይ ግን አንዳንድ ስትጠቀም አላይህም። ይሄ የሆነበት ለምንድን ነው? እንደገና ደግሞ ሌሎች ወገኖቻችን ካሉ የግዕዝ ቋንቋ የቤተ ክርስቲያን ቋንቋ ሆኖ የቀረው ለምንድን ነው? በአማርኛ የተተካበት ለምንድን ነው? ያ እንዳይቀጥል የሆነበት ምክንያቱ ምንድን ነው? ይሄ ስላልገባኝ እንግዲህ የሚመልስልኝ ካለ ጥሩ ነው። mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱ በድጋሚ ማለት ነው አለው mic ላይ የለውም መሰለኝ። ዛሂድ connection አስወጥቶታል። ኢንሻአላህ ይመለሳል። ከ topic ውጭ ሆነ ማለት ነው ጥያቄ ወይስ እንዴት ነው? አሁን የቀረበው ጥያቄ okay። ዛሂድ mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እሰማለሁ አይደል እሰማለሁ አንዳንድ አሳዩኝ okay የጠየቀው ጥያቄ ምን ነበረ ራሱ ዕብራይስጥና ግሪክን ለ reference ብዙ ጊዜ ትጠቀማለህ አንዳንድ የመጣበትን ነገር እና ያንን ለምንድን ነው የምትጠቀመው የግዕዝን ለምንድን ነው ማትጠቀሙ የሚል ነው ጥያቄው ይመስለኛል እንደዛ ከሆነ አንዳንድ አሳየኝ እንግሊዝን እንደ reference። okay እሱን ከማድረጌ በፊት መጀመሪያ topic ኡ ላይ ጥያቄ ከሌላችሁ ያው ተዘግቷል ማለት ነው፣ topic ኡ ማለት ነው። መጀመሪያ እዛ ላይ እና ይህን ጥያቄ ብቻ መልሼ እኔ እወጣለሁ ማለት ነው። ጥያቄ ያላችሁ ሰዎች አላችሁ? ሌሎቻችሁ ቶፒኩ ላይ በ topic ኡ ላይ terrorism spoil እና ስሌት ትሬድ በሚባለው ነገር ላይ የባሪያ ንግድ ስርዓተ ማህበር፣ ሽብርተኝነትና የጦር ዘረፋ በሚባለው በሶስቱ ነገሮች ላይ ጥያቄ አላችሁ? የእስልምና ላይ ያላችሁ ጥያቄ ወይም ክርስትና ላይ ያላችሁ ጥያቄ I hope ጥያቄው የለም ማለት ነው እዛ አካባቢ ላይ ማለት ነው። ለማጠቃለል ያክል ያው የእሱን ጥያቄ እንደምን አመሹ የሚለው ጥያቄ ጠየቀው ምንድን ነው ዕብራይስጥና ግሪክን ለ reference ትጠቀማለህ፣ ግን ግዕዝ የሚባለውን ግን አትጠቀመውም ነው ጥያቄው። በመጀመሪያ ደረጃ ስለ አስል ወይም ደግሞ ስለ origin አንዳንድ ነገር ልንገር መጀመሪያ ተውራት የሚባለው ራሱ ተውራት የሚባለው ለሙሳ አለይሂ ሰላም የተሰጠው መጽሐፍ ራሱ መጀመሪያ origin ኡ አለ ተብሎ ራሱ በአሁን ሰዓት አይታመንም። የተጻፈበት ቋንቋ ራሱ ዕብራይስጥ ነበር ራሱ። ለምን አሁን rabbinic literature ላይ ስትመለከተው Aramaic በረሺት የሚባለው ነው የተዘጋጀው፣ Targum የሚባለው ማለት ነው። ከዛም ባሻገር ደግሞ Pentateuch የሚባለው መጽሐፍ ራሱ penta ማለት five ማለት ነው። teuch ማለት ማን ነው? penta ማለት five ማለት ነው። teuch ማለት scroll ማለት ነው። አምስቱ መጽሐፍቶች ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም ኦሪት ዘኍልቍ የሚባሉ ማለት እነዚህ ነገሮች የተጻፈው በስድስተኛው ክፍለ ዘመን ላይ የነበሩ አራት ዶክመንተሪ ሃይፖቴሲስ የሚባሉ አሉ። Elohist የሚባል አለ፣ አንደኛው ማለት ነው። ከዛ በኋላ ደግሞ Yahwist የሚባል አለ፣ priests የሚባል አለ፣ ዩትሮኖሚስት የሚባሉ ነገሮች አሉ። ከነዚህ ላይ የተጠናከረ ነገር ነው። ስለዚህ rabbinic literature ላይ በምትመለከቱት ሰዓት original የሚባል ነገር የለም ራሱ ማለት ነው። እንደምትመለከተው ታልሙድ የሚባለው ራሱ በሁለት ይከፈላል። የኢየሩሳሌም ታልሙድ እና የባቢሎን ታልሙድ የሚባል ነገር አለ። የባቢሎን ታልሙድ ነቢያቶቹ በባቢሎን ምርኮ እያለ የተናገሩት ንግግር ነው ተብሎ የሚታሰበው ነው። የኢየሩሳሌም ታልሙድ ወይም የፍልስጤም ታልሙድ የሚባለው ደግሞ ሙሳ አለይ ሰላም በሲና ላይ ሆኖ የተናገራቸው ነገር ግን ሪከርድ ያልሆኑና ያልተጻፉ ናቸው ማለት ነው። ስለዚህ እነሱ ራሳቸው በ authenticity ነት ደረጃ በአሁን ሰዓት ተቀባይነት የላቸውም። እነዚህ አሁን ኦሪት የምትላቸው ላይ ወይም ፔንታተስ የሚባለው ላይ canonized ሆነው ራሱ የቀረቡ ነገሮች አይደሉም ማለት ነው። ስለዚህ ምናልባት አሁንም ራሱ ያለው fragment ነው። አሁን ያለው ራሱ manuscript ነው ራሱ ማለት ነው። ስታጠናቸው original script፣ ማኑስክሪፕት፣ ትራንስክሪፕት እና ፖስት ስክሪፕት የሚባሉ ነገሮች አሉ። ኦሪጂናል ስክሪፕት የሚባለው ነገር መጀመሪያ የተጻፈበት የነበረው መጀመሪያ አስሉ origin ኡ ነው ማለት ነው። manuscript የሚባለው ከዛ በኋላ ወደ ሁለተኛው የመጣው ነገር ነው። አሁን ለምሳሌ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ብትመለከተው ወንጌል የሚባለው አዲሱ መደበኛ ትርጉም መግቢያው ላይ ብትመለከተው እነዚህ ወንጌሎቹ አራት ወንጌሎች አንድ original ወንጌል ነበራቸው ይላል። ያ original ወንጌል ከጠፋ ወንጌል ላይ የተጻፉ ናቸው ብሎ ነው የሚያምነው። ስለዚህ አንድ original ወንጌል አለ። ኢየሱስ ወይም ደግሞ ኢሳ አለይሂ ሰላም በነበረበት ሰዓት ሲናገርበት የነበረ ቋንቋ Aramaic ነበረ። በ Aramaic በሚናገርበት ሰዓት የተናገረው ንግግሮች ሐዋርያቱም ደግሞ Aramaic ነበር የሚናገሩት፣ የገሊላ ሰዎች ነበሩ። ስለዚህ መጀመሪያ የነበረበት ቋንቋው ራሱ የለም ራሱ ማለት ነው። አሁን የምታየው ደግሞ ከጊዜ በኋላ የመጣ ነው። በሁለተኛው በሶስተኛው ክፍለ ዘመን ላይ የተዘጋጀ ነው manuscript። የመጀመሪያው ራሱ ተጽፎ ተጻፈበት የተባለው Aramaic ነው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ግሪክ ነው የሚሉ ሰዎች አሉ። ግሪከኛው መጀመሪያ ሐዋርያቶቹ የጻፉት ራሱ የት እንደገባ ራሱ አይታወቅም። ስለዚህ እኔ ለመሞከር የፈለኩት ምንድን ነው scholar ኦቹ በአሁን ሰዓት የሚያጠቅሰውና እያጣቀሱ የሚሟገቷቸውን ነገሮች የዕብራይስጥና የግሪክ የትኛው ነው original የመጣው? ምክንያቱም እኔ አሁን ሳወራ ራሱ ምናልባት አሁን ቀርተው ቢያዳምጡትም ማለት ሄደው check ማድረግ የሚችሉት ነገር ነው እንጂ የቋንቋው ባለቤት ሆኜ ወይም ደግሞ ዕብራይስጥና ግሪክ ችሎታው ኖሮኝ ወይም ደግሞ ምናምን አይደለም። ግን ለእንትኑ ያክል ለመጣበት ነገር ሰዋሰዋዊ የሆነ ማስረጃዎችን ለመጥቀስ ወይም ደግሞ grammatical የሆኑ ነገሮችን ለመናገር ከሚለው አንጻር ነው። ሌላው ግዕዝ ለምን አትጠቀምም ላልከው እኔ ግዕዝ አላውቅም ራሱ ምን አይነት እንደሆነ ራሱ ማለት ነው። ከቀኝ ወደ ግራ ከግራ ወደ ቀኝ ይሁን እኔ ምንም አውቀው ነገር የለም። አንድ ታሪክ ብቻ አውቃለሁ። Semitic language የሚባሉት ዕብራይስጥ፣ አረብኛ እና ግዕዝ የሚባሉት ከቀኝ ወደ ግራ ነው የሚሄዱት ማለት ነው። ቀኝ ወደ ግራ ነው ሲጻፉ የሚጻፉት የነበረው። በአራተኛው ክፍለ ዘመን ላይ ግን ፍሬምናጦስ የሚባል ሰው ከላቲን ስለመጣ ወይም ከግሪክ ስለመጣ ፊደሉን ቀየረው ከቀኝ ወደ ግራ የነበረውን ከግራ ወደ ቀኝ ያደረገው እንዲጸፍ አደረገው የሚል ሂስቶሪካል ዶኪሜንቶቹን ኢትዮጵያ ያለው አንብቤያለው እንደዚህ አይነት ነገር። በተረፈ ስለ ግዕዝ ማውቀው ነገር የለም። ግዕዝ ራሱ ራሱ ምንድን ነው? post ማን ነው? ትራንስክሪፕት የሚባለው ነው። ከእንትን ቀጥሎ ያለው ማለት ነው። ከ manuscript ቀጥሎ ያለው ከግሪኩ ወደ ተለያየ ቋንቋ ሲመጣ አብሮ የመጣ ነገር ነው ማለት ነው እንጂ እንደ ማስረጃም ሊሆን አይችልም። ከኢትዮጵያ የዘለለ ነገር የለው worldwide አይደለም፣ አለም አቀፍ የሆነ እንትን አይደለም ራሱ አሁን አንተ ሌላ ሀገር ሄደ እንግሊዞች ጋር የግዕዙ ብትል ግዕዙ ምንድን ነው ይለዋል። አይ የግዕዙ መጽሐፍ ቅዱስ ግን እንደዛ አይልም ብትል ግዕዝ እንትን አይደለም ለነሱ እንደ ማስረጃ ሊሆን አይችልም። ግን ግሪኩ ብለህ ስትል ግዕዙ ራሱ የመጣው ከግሪኩ ነው። ያንን ነው የምለው ማለት ነው። በተለይ የኦርቶዶክሶች ይህንን ጥያቄ ያነሳሉ ማለት ነው። አንዳንድ ስታወራቸው ግዕዙ እንደዛ አይልም ምናምን ይለዋል። ሮሜ 8:34 ላይ ግዕዙ እንደዛ አይልም ይፈርዳል ነው የሚለው ምናምን ይለዋል። አሁን ይፈርዳል ነው የሚለው ሲሉ አይ ግሪከኛው ግን ይማልዳል ነው የሚለው ብለህ ማለት ነው። ይማልዳል ሮሜ 8:34 ላይ በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው ክርስቶስ ኢየሱስ ነው። አይ ግዙ እኮ እንደዛ አይልም ይለዋል። ግዙ የትኛው ነው ሲባል ግዙ የሚባለው አራተኛው ክፍለ ዘመን የተጻፈ ነው። ከአራተኛው ክፍለ ዘመን በፊት የነበረውና ሁለተኛ እና ሶስተኛ ክፍለ ዘመን ላይ የነበሩት እኮ የግሪክ manuscript ኦች ደግሞ የሚሉት ይማልዳል ነው የሚሉት። ቢያንስ ግዙ ራሱ ከዛ ኮፒ ከተደረገ ግዕዙ ራሱ ወይ ችግር አለበት ማለት ነው ወይ ብለህ ጥያቄ ታቀርብላቸዋለህ ማለት ነው። ስለዚህ አሁን ግዕዙን እንደ መረጃ አድርጎ መጥቀስና ማጣቀስ የሚቻልበት ዘመን ያለ አይመስለኝም። ግን አሁን ግሪኩንም እኮ እነዚህ ግሪክ scholar ኦች የሚባሉትም አጠቃላይ የአዲስ ኪዳን ራሱ scholar ኦቹ ራሱ ልክ እኔ አሁን እንደምጠቅሰው ነው የሚጠቅሱት እንጂ ቋንቋውን አውቀው እንዳይመስልህ። አሁን ብጠይቃቸው እስቲ ግሪከኛ አውራልኝ ግሪከኛ የምችል ከሆነ ብትለው no አይለ grammatically የሆኑ ነገሮችን መሰረታዊ ነገሮችን አንዳንድ ጥቅሶችን ያለው ነገር ሊነግር ይችላል። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ግሪከኛው ምን ይላል ሲባል ቃልም እግዚአብሔር ነበረ የሚለውን ቴዎስ ኤነፍ ሎጎስ ይላል። θεός ማለት God ማለት ነው። ἦν ማለት was ማለት ነው። ሆ ማለት ዘ ማለት ነው። λόγο ማን ነው? θεός ማለት ቴዎስ ኤነፍ ዘ ወርድ ወዝ ጋድ የሚለውን በግሪከኛው God was the word ነው የሚለው። ያ ማለት ምን ማለት ነው? እግዚአብሔር ቃል ነበረ ነው ብሎ የሚተረጉመው የግሪከኛ originally ማለት ነው። እነሱ ግን ወደዚህ ወሰዱት። ለምን እግዚአብሔር ቃል ነበረ ከተባለ متكلم ነው የሚሆነው፣ ተናጋሪ ነው የሚሆነው። ገባ? ከዛ ቃልም በእግዚአብሔር ዘንድ ነበረ ከሆነ ደግሞ ቃል ባህሪም የሚያሳየው። ቃል ምንድን ነው? የፈጣሪ ምንድን ነው? كلام ነው ራሱ ባህሪ ነው ራሱ attribute ነው ባህሪ ነው። متكلم ከሆነ ደግሞ ስም ነው የሚሆነው። ፈጣሪ ራሱ ተናጋሪ ነው የሚለውን ነው የሚያመለክተው ማለት ነው። ስለዚህ ምን አደረጉት? ቃልም እግዚአብሔር ነበረ የሚለውን አደረጉት ማለት ነው። ግን እግዚአብሔር ቃል ነበረ ነበር የሚሆነው የነበረው ግሪከኛውን ስትመለከት θεός ἦν ὁ λόγος ነው የሚለው። θεός ማለት God ማለት ነው። ἦν ማለት was ማለት ነው። ከዛ በኋላ ደግሞ ዘ ማለት ደግሞ ሆ ማለት ዘ ማለት ነው። እና እንደዚህ እንደዚህ አይነት ነገሮች አሉ። እንደዚህ እንደዚህ አይነት ነገሮችን ሊጠቀሙ ይችላሉ። ያ ደግሞ ማንም ሰው normally online ላይ ቢያነብ ሊጠቀምበት የሚችለው ነገር ነው። ከፈለጋችሁ ኦንላይን ላይ ያሉትን እና የዕብራይስጡን ኡስታዝ አቡሀይደር ልሰጣቸው ትችላለህ ማለት ነው። ቀላል ነገር ነው። ያን ላይ የተካበደም ነገር አይደለም። ስለዚህ አንድ ሰው ተነስቶ ዕብራይስጡ እንደዚህ አይልም፣ ግሪከኛው እንዲህ አይልም ኦንላይን ላይ ገብተህ የሆነ transliteration ም አለው ግሪከኛውም አለው ፊደሎቹን ብቻ ማጥናት ነው ከዛ አይቶ ማመሳከር ይቻላል እስቲ የቴቱ ጋር ጥቅሱ እንደዚህ እንደዚህ አይ ግሪከኛው እንደዚህ ነው የሚለው ይላል ከዛ ስትጫነው ደግሞ ስትሮንግ ነንበሩን ይሰጣል ስትሮንግ ነምበሩን ሰጠ ማለት ደግሞ ትርጉሙ ምን እንደሆነ ታውቀዋለህ ማለት ነው አሁን ቀደም የሆነ ነገር አልኩት ቴረር ማለት በብራይስ እንደዚህ ነው አሀ ቆይ እንደዛ አለ አይደል አዎ እስቲ ሊንኩን ልየው ብለህ ከፍተህ ስታየው ቴረር ይለዋል ፓኒክ ይለዋል ኮንቪዥን ይላል ስለዚህ አሁን እያጭበረበርኩኝ አይደለውም ማለት ነው እዚህ ጋር ሰው አነሱ ለማምለጥ ነው የሚያደርጉት። አሁን ግን ዘመኑ globalization ነው፣ ዓለም አቀፍ ነው። እውቀቶች ሁሉ ተጨምቀው ወደ አንድ እውቀት መጥተዋል። ዓለም ወደ አንድ መንደር መጥታለች። ጠባብ ሆኗል ነገሮች ማለት ነው። እና በዚህ መልኩ ልትረዳው ትችላለህ። ስለነበረን ቆይታ አላህ ይስጥልኝ። والسلام عليكم ورحمة الله وبركاته። መልካም ጊዜ ይሁንላችሁ። ሁላችሁ mic وعليكم السلام ورحمة الله وبركاته ዛሬ ብዙ ጥያቄ የለም፣ ጀማዓውም ቀዝቅዟል። አላኩል ሐል ሹክረን ወንድማችን ዛሂድ ጀዛከላሁ ኸይረል አልጀዛ። ሌላ ጥያቄ አለ ወንድማችንን ከመሸኘታችን በፊት ሰባ ማይክ ፍሪ عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته يسمى الله أبو حيدر እሺ አብዬ እኔ ጥያቄ ለባይብል ነበረ። ስለ ባይብል ነው። አሁን ብዙ ጊዜ ሰባ እህታችን mic ለከሻል ከኔ ነው ወይስ ከሷ ነው? mic ላይ የለችም። ይዤ ነበር። ኧረ okay፣ ቀጥይ። mic ለከሽ ነው። እሺ፣ ጥያቄ ለባይድን ነበረ። ለባይድን ብዙ ጊዜ በክርስቲያን ወገኖቻችን በኩል ስለ Bible study ያላቸው Bible study ማክሰኞ ወይም ሰንደይ ይማራሉ። ያንን Bible በሚማሩ በሚማሩበት ጊዜ detail ኡን ነው በደንብ ውስጡን ነው የሚማሩት ወይንስ ከላይ ከላይ ነው? አንዳንድ ነገር አሁን እኛ ፓልቶክ መግባት በጀመርኩበት ጊዜ እንኳን ስለ Bible ما شاء الله አቡ ሀይደርም በኡስታዝ ጁንድላ አማካኝነት አንዳንድ ነገር ለማወቅ ችለናል። እነሱስ ምን ያህል ነው ስለ Bible እውቀት የሚሰጣቸው ብዬ ለመጠየቅ ነበረ። ሹክራን ጀዛኩም አላህ ኸይረን ጀዛ። አላህ ይስጥልኝ። okay ዋሌኩም ሰላም ወራህመቱላሂ ወበረካቱ። ለነገሩ ጨርሼ ነበር፣ ግን ያው ስሜትሽን ለመጠንቀቅ ብዬ ነው ተመልሼ እንትን ያልኩት ማለት ነው። ምን ያህል ነው የሚያጠኑት የሚለው ነገር አይዶን ነው እንደየ እንደየእንትኑ ይለያል። ብዙ ጊዜ ቤተክርስቲያን አካባቢ ላይ ያሉ ሰባኪዎች ሲሰብኩ እንደዚህ scholastic የሆነ approach የላቸውም። የሚሰብኩት ሁሉ ጊዜ ስብከት ነው እንጂ ትምህርት የላቸው ስብከትና ትምህርት ደግሞ ይለያያል። ኤፌሶን ምዕራፍ አራት ቁጥር 11 ላይ ስትመለከቺ አንዳንዶችን አስተማሪዎች አንዳንዶችን ደግሞ ሰባኪዎች አድርጎ ሰጠ የሚል ጥቅስ አለ። ስለዚህ ሰባኪና አስተማሪ ይለያያል። ብዙ ጊዜ ሰባኪዎች ያስቁኛል ማለት መጽሐፉ ለመናገር ያልፈለገውን ነገር ሲሰብኩ ነው የምታየው። የሚገርማችሁ ነገር ትንቢተ ኢሳያስ ምዕራፍ ስድስት ቁጥር አንድ ላይ ንጉሥ ኦዚያ በሞተበት ዓመት እግዚአብሔርን ከፍ ባልና በረጅም ዙፋን ላይ ተቀምጦ አየሁት ይላል መጽሐፍ ቅዱስ። አይገርማችሁ? መጀመሪያ ያንን ነገር ለማድረግ መጀመሪያ በልባችሁ ውስጥ ያለውን ኦዚያ መሞት አለበት። እስቲ በልባችሁ ያለውን ኦዚያ መጀመሪያ ይሞትና እግዚአብሔርን ታዩታላችሁ ሁላችሁም። መጀመሪያ እስቲ አይናችሁን ጨፍኑና መጀመሪያ በልባችሁ ውስጥ ያለውን ኦዚያን ግደሉት ይላል። ከዛ በኋላ እንትን ይላሉ አሁን አያችሁት እግዚአብሔርን ምናምን። እንዲህ አይነት ነገር ነው ያለው ብዙ ጊዜ ማለት ነው። አሰባበኩ ራሱ መጽሐፉ hermeneutical አይደለም። መጽሐፉ አውዱ ለማውራት የፈለገበት point አይደለም። ኢየሱስ የሆነ ሰዓት ላይ አለ አንዱ ሰባኪ ሲያስተምር ማለት ነው አምስት እንጀራና ሁለት አሳ አድርጎ ባረከና ሰዎችን ካበላ በኋላ አምስት ሰዎችን ካበላ በኋላ 12 ሁለት መሶብ ተረፈ። ይሄ ትርጉሙን ታውቁታላችሁ ብሎ አስተማረ። ከዛ ሁለት አሳ ማለት ሁለት ብሉይ ኪዳንና አዲስ ኪዳን ማለት ነው አለ። አምስት እንጀራ ማለት አምስት ወኪሶች ናቸው አለ። ኤፌሶን 4 11 ላይ ያሉት አለ። 12ቱ መሶብ 12 ሐዋርያት ናቸው። አይገርምም አለ። ከዛ ሲጨርስ እኔ ደግሞ ምን አደረኩት? እስቲ ና አልኩትና አምስት ሺህ ሰው ትርጉሙ ምንድን ነው እለዋለሁ። እሱን አላቅም አለ። ጌታ ለጊዜው ለዛሬ ገለጸልኝ እነዚህም ብቻ ነው አለ። እንዲህ አይነት ጨዋታ አለ። በቃ እንጀራ እንጀራ ነው። ሁለት አሳ ሁለት አሳ ነው። 12 መሶብ የተረፈው 12 መሶብ ነው። ምንም የምትተረጉም ነገር የለም። የሆነ 12 ሁለት ሐዋርያትን አስራ የሚል ቁጥር ስለመጣ ከዚህ ከ12 መሶብ ጋር ወይም ሁለት ብሉይ ኪዳንና አዲስ ኪዳን የሚለውን ነገር ምናምን ነገር እንደ ብሉይ ኪዳንና አዲስ ኪዳን የሚለውን ነገር ኢየሱስ ራሱ እንደዚህ አይነት ነገር አላስተማረም። ራሱ አምስቱ ኦፊሶች የሚባለው ነገር ጳውሎስ ነው ያስተማረው ራሱ። ግን ሰውየው የየራሱ እንትን አለ። ሰባኪዎቹ ብዙ ጊዜ እንደዚህ እየተባሉ ነው የሚሰበቁት ማለት ነው። ስለዚህ እኛም በነበርንበት ሰዓት ማን ነገር አንድ ነገር ስትናገሪ ኢየሱስ ጌታ ነው ሀሌሉያ ካልሻቸው በቃ ይሄ በቃ የእግዚአብሔር መንፈስ አለበት ተቀብቷል፣ በቃ የሚናገረው ነገር ሁሉ ትክክል ነው ምናምን አሜን ምናምን ነገር ካልሻቸው ኢየሱስ ጌታ ነው ሀሌሉያ ምናምን ምናምን ነገር ሞቅ ሞቅ ካረግሽው ሃሌሉያ የእግዚአብሔር መንፈስ እንደዚህ ኢየሱስ ጌታ ነው ምናምን ምናምን ነገር ካልሽ ያንቺ የምትናገሪው ነገር ራሱ እንትን ነው ተቀባይነት አለው ማለት ነው እንጂ እነሱ አሁን እኔ አሁን ድሮ በማስተምርበት room ውስጥ የሐዋርያ ቤተክርስቲያን ትምህርት ነበር ማስተምራቸው የነበረው። አንድ ቀን ግን ቋቁቶ እንትን አያውቁም። ሌሎቹ ቀስ እያሉ ቀስ እያሉ የነቁት ሰዎች ነቅተው የሆነ ሰዓት ላይ የራሳቸው room ከፈቱ እንጂ ኢየሱስ ጌታ ነው ምናምን ነገር ካልካቸው ኢየሱስ ጌታ ነው ሃሌሉያ ምናምን ካልካቸው በቃ የእግዚአብሔር መንፈስ ነው ያለበት ተቀብተዋል፣ በቃ ያለቀለት ጉዳይ ነው ምናምን ብለው ነው የሚጨርሱት ማለት ነው። እና በዚህ መልኩ ነው እንትን ያሉት ብዙ ጊዜ እስቲ ያያቸውና ያያቸውና እነዚህ Bible study የሚማሩትም ሳይሆን የሚያስተምሩትም ሰዎች ውይይት ራሱ የሚያደርጉ ሰዎች አይደሉም ራሱ ማለት ነው እንጂ አሁን Bible study ላይ የሚያስተምሯቸው ሰዎች እውነት ትምህርቱን በትክክል ቢያገኙት ኖሮ scholastic approach ባለው ነገር ከኛ ጋር ይወያዩ ነበረ። አንድ ቀን እዚህ room ውስጥ አሁን እኔ ከመጣው ጊዜ ጀምሮ ያነሳናቸው ተቢኮች አሉ። አንድ ቀን መልስ አልተሰጠበትም፣ ሌላ room ላይ ማለት ነው። አልተነሱም ራሱ ማለት ነው። ድርሽ አይሏትም አይደለም እስልምና ሊነኩ ይቅርና በራሳቸው ላይ ያለው መጽሐፍን ጥያቄዎች በትክክል ከገባቸውም አደንቃቸዋለሁ፣ አይደለም ከመለሱት ራሱ። ስለዚህ በዚህ መልኩ ነው Bible study detail ያጠኑታል የምትይው፣ ያው ስብከት ነው የሚያጠኑት። ከዚህ ውጭ ነገር አላገኘውባቸው ማለት ነው። ይህንን ለማለት ፈልጌ ነው። እንግዲህ አላህ ሁላችንም ይርዳን። አላህ ሂዳ ለእኔም እንድሰጠኝ ለሌሎቹም እንድሰጣቸው ዱዓ ይህንን ይመስላል። ሀሌሉያ ማለት ሀሌሉ ማለት እልልታ ማለት ነው። ያህ ማለት የያህዌ አብሬቬሽን ነው። አንደኛው ትርጉሙ እሱ ነው። ሃሌሉ ማለት ኤላህ ከሚለው ቃል የመጣ ነው። ያ ማለት ደግሞ ኦ ማለት ነው። አላህ ሆይ ወይ ደግሞ ያህዌ ኦይ ማለትም ይጠቀሙበታል ማለት ነው። በሁለት አይነት መልኩ ልታዩት ትችላላችሁ ማለት ነው። በጣም ደክሞኛል። ቀንም ሳወራ ነበር እንትን ያልኩት ዛሬ ልክ አይደለም ድምጽ የራሱ ይመስልኛል እንግዲህ መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ባይደን በጣም አመሰግናለሁ። ሽክረን መልሰህልኛል። ሌላው ደግሞ አንተ አላህ ስብሓን ወተዓላ ወደዚህ እንደመለሰ ወደ ነበርክበት ሃይማኖት ነው የተመለስከው። ሁሉ ሰው ሲወለድ እስላም ነው እና ያንን ነው ማምነው እኔ ወደ ነበርክበት ሃይማኖት ስለተመለስክ አላህ የተመሰገነ ይሁን እና እንኳን ደስ አለህ እላለሁኝ። ኦኬ ሽክረን ጀዛኩሙላሁ ላሁ ኸይረል ጀዛ። ወንድማችን ባሂድ እስካሁን ከኛ ጋር ላደረከው ቆይታ ያለህን ስላካፈልከን ጀዛከላህ አላህ ይጨምርልህ። እንዲሁም እህታችን መርየም ዛሬ የአስራ አምስትን ቦታ ተክታ ከቁርአንም ከ Bible ም ጥቅሶችን ሩሙ ላይ paste ስታደርግ ነበር። ማሻ አላህ አበባ ስፉልኝ ለባሂድ ለመርየም። ጀማዓው ደግሞ በማዳመጡ በስነ ስርዓት ጥያቄ ያለው ሰው በመጠየቁ እናመሰግናለን ኢንሻአላህ ኸይር ሽክረን እህታችን ኡሙ ፈራህ አለሽ እስቲ አሁን ነይ ማይክ ያዥና ጠይቂኝ قدمت اياك اللي بلاش نظر ابشر السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته آه، أستاذ أنا مدقيق مفلقة ومالت أنت آه، مما تشكونا ساعتك الله أنت تابرار يعني ثلاث أمكات ما أقفل له يعني እኔ እንደ ክርስቲያኑ ነክ የምታብራ ከሆነ ማለት ነው። እንደ ክርስቲያኑ ነኝ ያኔ እነሱ እንደሚሉ እንደሚሉት ማለት ነው። አንተ ብዙ ጊዜ እነሱ ጋር ውይይቱን ስላደረግ መጽሐፉን ስላነበብክ ያን ነው። ልክ ነሽ፣ ግን እንደ ክርስቲያን መሆን ይከብዳል። እነሱ እንደሚናገሩት ማለት ይቻላል። እነሱ እንደሚያወሩት ወይም እነሱ እንደሚሰሙት መሰለሽ የሚሉት እንግዲህ ክርስቲያኖች ከሚሉት ልነሳና በድሮ ጊዜ በሙሴ ሕግ በተውራት ሸሪዓ የግርዛት ሕግ ነበረ። ማንም ሰው በቤቱ የተወለደ በሰባተኛው ወይም በስምንተኛው ቀን ይገረዛል። ይሄ ግርዛት ከተውራትም በፊት በኢብራሂም አለይሂ ሰላም ዘመን የነበረ በሙሴም ህግ የጸደቀ ህግ ነው፣ አልተሰረዘም። ህጉ ግን ኢየሱስ ክርስቶስ ከመጣ በኋላ ጥቅም አልባ ሆነ። በግርዛቱ ቦታ ጥምቀት ተተካልን። ስለዚህ እንደ በፊት በቤቴ የተወለደ በስምንተኛው ቀን ይገረዝ የሚለው ህግ ቋሚና የጸና ህግ አይደለም። በጥምቀት ስለተተካ አንድ ሰው ወንድ ልጅ በአርባ ቀን ሴት ልጅ በሰማንያ ቀን መጠመቅ ይችላሉ ኦርቶዶክሳውያን ወገኖች እንደሚናገሩት ማለት ነው ያንን የሚናገሩ አሉ ሌሎቹ ደግሞ አይደለም ግርዛቱ የቃል ኪዳኑ የስጋ ምልክት ሲሆን ጥምቀቱ የልጅነት ምልክት ነው ማንም ሰው ወደ እግዚአብሔር መንግስት መግባት የሚችለው ዳግም ሲወለድ ነው ኢየሱስ በዮሐንስ ወንጌል ምዕራፍ ሶስት ላይ ለኒቆዲሞስ በሰጠው ምላሽ መሰረት ማለት ነው። ስለዚህ ዳግም መወለድ ማለት ደግሞ መጠመቅ ስለሆነ አንቺ ካልተጠመቅሽ የእግዚአብሔር ልጅነትን ስልጣን አታገኝም። ስትጠመቂ የእግዚአብሔር ልጅነትን ስልጣን ይሰጥሻል፣ ወደ እግዚአብሔር መንግስት ትገቢያለሽ። ነገር ግን ጥምቀቱ የሚከናወነው ኦርቶዶክሶች እንደሚሉት በአባ ወይ በሰማንያ ሳይሆን መጽሐፉ የሚለው ያመነ የተጠመቀ ይድናል ስለሆነ መጀመሪያ የደህንነት ትምህርት መውሰድ አለበት። ይህንን የደህንነት ትምህርት ወስዶ ካመነ በኋላ ነው የሚጠመቀው። አርባና ሰማንያ ሚል የለም የሚሉ ደግሞ ሌሎች አሉ። ግን ተወደደም ተጠላ በጥምቀቱ ተስማምተዋል ማለት ነው። በተለይ የውሃ ጥምቀት ካልተፈጸመ መዳን የለም የሚሉት ደግሞ የሐዋርያት ቤተ ክርስቲያኖች አሉ። የውሃ ጥምቀት ከሌለ በፍጹም መዳን የለም ነው የሚሉት ሌሎቹ። መጽሐፉ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው እንጂ ያለው ያላመነ ያልተጠመቀ ይፈረድበታል አላለም። ስለዚህ አለመጠመቅ ለፍርድ አይዳርግም። እምነት ብቻውን በቂ ነው ጀነት ለመግባት ይላል። በመካከላቸው ሰፊ ኺላፍ አለ ማለት ነው። ጥምቀትን አስመልክቶ አፈጻጸሙ፣ መቼ፣ እንዴት፣ የት የሚሉ ሁኔታዎች በጠቅላላ በመካከላቸው ኺላፍ አለ ማለት ነው። እግረ መንገድ እህቴ አልተጠመቅሽም አንቺ? በላ ተጠምቄያለሁ። ኧረ ክርስትና ስም ሁሉ አለኝ። በለ ካን ያኒ አልሐምዱሊላህ ዛሬ የለም። ተጠምቅ ያለ ያልሽው ያኔ ድሮ ስወለድ ማለት ነው። ኦኬ ስትወለጂ በስንተኛው ቀን? ሰማንያ ቀን ወንድ ልጅ በአርባ ቀን። እሺ ወደ እስልምና ከመጣሽ በኋላ ሳልተቀመጥሽም አልተጠመኩም እንጂ ምን ነው ጥምቀት ስለሌለ እንዴት የለም እንዴት የለም ለአነው ሙስሊም በጥምቀት ስለማያ ጉድ ልታፈይብን ነው ጌታችን አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ ሁለት ቁጥር 138 ላይ ምን ይላል መሰለሽ ሲብገተላህ ومن أحسن من الله صبغا ونحن له عابدون إلى صبغة الله يا الله أنت فتقوى يهونا تمكة يازو يا الله أنت فتقوى يهونا منكرا أطبقاتشو تكتلو ومن أحسن من الله صبغا በመንከር ወይም በማጥበቅ በኩል ከአላህ የተሻለ ነካሪ ማን ነው? ወነሕኑ ለሁ ዓቢዱን እኛም ለእርሱ ተገዢዎች ባሪያዎቹ ነን በሉ አለ። ጌታችን አላህ በዚህ ቅዱስ ቃሉ እኔ ሳጠምቃችሁ በተፈጥሮ ሙስሊም አድርጌ ፈጥሬያችኋለሁ። አንድ ሰው ሙስሊም ሆኖ ተፈጠረ ማለት ጥምቀቱ ተፈጥሯዊ ሆነ ማለት ነው። ከውሃ ጥምቀት ይልቅ ተፈጥሯዊ ጥምቀት በላጭ ስላለው ያ የተፈጥሮ የሆነውን ጥምቀት ያዙ ስላለ እህታችን ስትፈጠሪ ሙስሊም ነበርሽ። ይሄ ተፈጥሯዊ ጥምቀትሽ ነው። በሰማንያ ቀን ቤተሰቦችሽ በውሃ ጠመቁሽና ክርስቲያን አደረጉሽ፣ ክርስትና ተነሳሽ፣ አላህ ደግሞ ሂዳያ ሰጠሽና ወደ ተፈጠርሽበት ጥምቀት ተመለስሽ ማለት ነው አይደል? አዎ እኔም ለማለት የፈለጉት ስፈጠር ሙስሊም ነኝ፣ ግን ጥምቀት በውሃ ዘንድ የሚለውን ነገር በክርስትና ሃይማኖት ነው ያየሁት። በእስላም ዘንድ ወደ እስልምና ስገባ ተጠመቅሽ በውሃ ወይም ተጠመቂ የሚል ህግ አልሰማሁም፣ አልነገርም። ቋቶ የሚያገኘው ገላሽን ነው፣ ቆዳሽን ነው እንጂ ልብሽን አያገኘው። ልብሽ ነው ለአላህ ተገዢ እንዲሆን የሚፈለገው በእስልምና። ዋናው የእስልምና ጥምቀት ተፈጥሯዊ መሆኑን እግረ መንገድ ልነግርሽ ነው። በውሃም ካልተጠመቅሽ አትድኝም ካሉሽ ይኸው በየጁማው ሻወር ተወስጃለል እንዴ አላኩል ያህል የእስልምና ጥምቀት ይሄንን ይመስላል። ክርስቲያኖች እንግዲህ አሁን ያልኩሽን ያክል ነው። ወንድም ጁንዱላህ እስቲ የሚገልጸውን ኢንሻአላህ እናዳምጠዋለን። ገብቶሻል ግን ቅድም የገለጽኩት ገብቶኛል። አዎ ወገናችን ሰላሙ እንግዲህ አትጥፋ ሩማችን ላይ ወደ profile ህ አዳደርገው ጁንዱላህ mic free ብስሚላህ ሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ይሰማል ያ ጀማዓ ለመግለጽ አልነበረም እጄን ያወጣሁት ኡስታዝ። እጄን ያወጣሁት እኔ ያው እሷ ልክ በክርስቲያኖች ቦታ ሆነህ ብላ ስለጠየቀችህና ስለ ጥምቀት ያው ስትናገር የዘላለም ህይወት ያስገኛል ብለው እንደሚያምኑና ያው ያነሳው አንቀጽም አለ ከዛ ጋር በተያያዘ ይሄኛውን ቢጠየቁስ መልሳቸው ምንድን ነው የሚሆነው ብዬ አንድ ጥያቄ ልጠይቅ ነበር። ከዚህ ጋር የተያያዘ ነው። እሱ ቢቀርብባቸው ምንድን ነው መልሳቸው የሚሆነው ብዬ ልጠይቅ የፈለኩት አንቀጽ አንድ የቻላ ታገሱኝና ቦታውን እየፈለኩ ነው። ያ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር ሰባት ጀምሮ እስከ ዘጠኝ ያለው ማለት ነው። ሶሪ እሱ አይደለም። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አምስት አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አምስት ላይ ነገር ግን ሴት በእምነትና በፍቅር በቅድስና ብትጽናና ይላል በትህትናም ብትኖር ለሽ ነው የሚከራከሩሽ ስለዚህ ጌታን ሙስሊም ነው ወይ ክርስቲያን ነው ብለው እንዴት ይመልሱልሻል? ነብይ መሆኑን ደግሞ በመጽሐፍ ቅዱስ ጥቅስ ጠቅሰሽ ስታሳመኛቸው ደግሞ ምን ይሉሻል? አሁንም እሱ ጌታም ነው ነብይም ነው ሁሉ በሁሉ ነው ይሉሻል እንደገና እንጂ ሙስሊም ነው ወይ እንዲህ ነው የሚሉሽ ነገር የለም። ከመጠመቁ በፊት ምንድን ነው ስትያቸው፣ ከተጠመቀስ በኋላ ክርስቲያን ነው ብሎ መቼ ያስተምራሉ? የክርስትና ሃይማኖት ግን መስራች ነው ይሉሻል። ክርስትና የተመሰረተው ይሄን point ነው ያው ማወቅ የምፈልገው። ከዛ በፊት ምን ነበር ያኔ ከመጠመቁ በፊት? እንደ ኢስላም ከሆነ ጥንትም እንደ ኢስላም ሙስሊም ሙስሊም ነው ነው እስልምናው አልተቀየረም። ኢሳ ከነቢያት መካከል አንዱ ስለሆነ አላህ የላካቸው ነቢያቶች ሁሉ ሙስሊሞች ናቸው። ሙስሊም ያልሆነ አንድም ነብይ የለም። እስልምና የተጀመረው በነብዩ መሐመድ አይደለም ሙፋራ እስልምና የተጀመረው በመጀመሪያው ሰው በአደም ነው የተጀመረው። ለምን? እስልምና ማለት ለአላህ እጅ መስጠት፣ ለአላህ መታዘዝ ነው። እንደዚህ አይነት መለኮታዊ ትዕዛዝ ደግሞ ከእሳቸው ሳይሆን የጀመረው ከአደም ዘመን ጀምሮ ሁሉም ነቢያቶች ለአላህ ተገዢ፣ ለአላህ እጅ የሰጡ ስለነበሩ ነቢያቶች ሁሉ ሙስሊሞች ናቸው። አላህ የተለያየ አይነት ሃይማኖት አላወረደም በዚህ ምድር ላይ እሱ የሚቀበለው አንድ ሃይማኖት እስልምናን ብቻ ነው ስለዚህ እስልምና የነቢያት ሁሉ እምነት ነው ስሙን እንኳ ካየሽው ከአንድ ነብይ ጋር አይገናኝም አሁን ክርስቲያን ቢባል ምን ማለት ነው ብትያቸው the follower of Christ ይሉሻል የክርስቶስ ተከታይ አይሁድ ቢባል ከአንድ ዘር ጋር ነው የሚገናኘው ቡድሃ ቢባል ከጉተማ ቡድሃ ጋር ነው የሚገናኘው እስልምና ግን ነብይን እንዲኬት አያደርግም እስልምና አጠቃላይ ለአላህ እጅ መስጠት ስለሆነ የነቢያቶች ሁሉ እምነት ነው شكرا جزاك الله ወእያክ ገብቶሻል ግን እህቴ اوكي يا جماعة موجودين ايش ليش تكونون ساكتين استاذ جند الله تفضل مايك فري ቢስሚላህ እዚህ ላይ ትንሽ ለመጨመር ፈልጌ ነው ለእህታችን እሙ ፋራህ ስለ ጥምቀት ያው ስላነሳሽበት ጉዳይ ላይ ስለ ኢየሱስ መጠመቅ አለመጠመቅ በተመለከተ አስፈላጊ ከሆነ አንቀጾችን መጽሐፍ አይቴል አንብልሽ ይችላለሁኝ ከፈላዮቹ አንቀጹን ማለት ነው። በ Bible ውስጥ ሁለት ነው የምንረዳው በኢየሱስ መጠመቅ አለመጠመቅ ዙሪያ ማለት ነው። አንደኛው በዛው በማቴዎስ ወንጌል ላይ ምዕራፍ ሶስት ቁጥር ከአስራ ስት ጀምሮ በምታነቢበት ሰዓት ማለት ነው አሚን ቁጥር 11 ላይ ስታነቢ ምንድነው የሚለው ዮሐንስ መጥምቁ ማለት ነው እኔስ ለንስሐ በውሃ አጠምቃችኋለሁ ነው የሚለው። ዮሐንስ መጥምቁ የማጥመቁ ትልቁ ሚስጥር ራሱ ምንድነው? ጻፊልኝ እስኪ እንዲገባሽ إن شاء الله ግልጽ እንዲሆንልሽ። ዮሐንስ መጥምቁ ለምን ነበር ሰዎች የሚያጠምቀው? እስኪ ንገሪኝ ኡሙ ፈራህ። ዮሐንስ መጥምቁ እኔ ለንስሐ በውሃ አጠምቃችኋለሁ አለ። exactly ለመዳን ነበር ሰዎች በውሃ በመጠመቅ ይድኑ ነበር አይደለም እንዴ አሁን እዚህ ላይ ዮሐንስ መጥምቁ ኢየሱስን አጥምቆታል ተጠምቋል ኢየሱስ ከተባለ ክርስቲያኖች ላይ ትልቅ ጥያቄ ያስነሳባቸዋል ሰው የሚጠመቀው ከኃጢአት ለመዳን ከሆነ ኢየሱስ ከተጠመቀ እስከሚጠመቅ ድረስ ምን አይነት ምን አይነት ኃጢአት ነበረበት ሊባል ነው ኢየሱስ ተጠመቀ ብለው የሚያምኑ ከሆነ እነዚህ ሰዎች ኃጢአቱ ምን ነበር መቼም ሰው ያለ ኃጢአት እንደማይጠመቅ እያየን ነው። ከዚህ ላይ ይሄ ራሱ ኢየሱስ ላለመጠመቁ ትልቁ ማስረጃ ነው የሚሆነው። ተጠመቀ ካሉ ወንጀለኛ ነበር ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ እዛው ቦታ ላይ ማለት ነው ኢየሱስ ዮሐንስ መጥምቁ እስር ቤት እያለ ኢየሱስ ይመጣል። ከዛ ዮሐንስ መጥምቁ ሰዎችን ላከ ወደ ኢየሱስ ልኮ ምን ብሎ አስጠየቀ? የምትመጣው ይመጣል የተባለው የምንጠብቅህ አንተ ነህ ወይንስ ሌላ ነው አሉት። እሱ የኢየሱስን መምጣት ይጠብቅ ነበር። መልእክተኞችን ልኮ እስር ቤት እያለ አስጠይቋል። ኢየሱስ ራስህ ነው ወይ ወይስ አይደለህም ብሎ ሲያስጥ ኢየሱስ የመለሰው መልስ ምንድን ነው? ለተላኩ ሰዎች ሂዱና ያያችሁትን የሰማችሁትን ንገሩት ብሎ ላካቸው። እኔ ራሴ ነኝ ብሎ ኢየሱስ መሆኑን ነግሯቸው ማለት ነው። ተመልከቱ፣ ኢየሱስ እንግዲህ በመጣበት ሰዓት መጥምቁ ዮሐንስ የት ነው ያለው? እስር ቤት ነው ያለው። እዛው እስር ቤት ያለ መጥምቁ ዮሐንስ ሞቷል፣ ተገሏል፣ ታርዶ ነው የሞተው። ስለዚህ እስር ቤት እያለ ከሆነ ኢየሱስ የመጣው እስር ቤት እያለ ከሆነ ዮሐንስ መጥምቁ እዛው እስር ቤት ከሆነ የሞተው ታዲያ ከየት አግኝቶ ነው ያጠመቀው? ስለዚህ በመጠመቁ ዙሪያ እንኳ ራሱ ግልጽ ነገር መጽሐፋቸው ውስጥ የለም። በዚህ ዙሪያ እርግጥ ቁጥር 17 ላይ ኢየሱስ ከተጠመቀ በኋላ ከውሃ ወጣ ይህ የመወዱ አንድያ ልጅ የሚል ድምፅ ከሰማይ መጣ እያለ ይናገራል። ግን ያ ዘገባ ልክ አይደለም። ልክ ያልሆነው ከምንድን ነው? እሺ ከየት አግኝቶ አጠመቀው ነው። አጠመቀው የሚል ነገር እያየን ነው። ግን ከየት አገኘው? እሺ እስር ቤት ከነበረ እዛው ከሞተ ከየት አግኝቶ ነው ያጠመቀው? ስለዚህ አንቺ አሁን መያዝ ያለብሽ ነጥብ ሁለቱን ነው። አንደኛ የጥምቀት አስፈላጊነቱ ኃጢአትን ለማስወገድ ከሆነ ኢየሱስ ከተጠመቀ እስከሚጠመቅ ድረስ ምን አይነት ኃጢአት ነበረበት ብለሽ ጠይቂያቸው። አንድ ይሄ ነው። ሁለተኛው ደግሞ ዮሐንስ መጥምቁ እስር ቤት እያለ ከሆነ ኢየሱስ የመጣውና እዛው እስር ቤት እያለ ከሞተ ከየት አግኝቶ አጠመቀው በያቸው። ስለዚህ ከዚህ ከሁለቱ ማስረጃዎች እንዲያውም ቆይ ኢንሻአላ አንድ ደቂቃ ስጭኝና ማስረጃውን ልስጥሽ ስለ ዮሐንስ መጥምቁና ስለሱ አለመገናኘት የሚናገረው ማለት ነው። ለምን ሌላ ጊዜ ስትናገር ሌላ ቦታ ላይ የታል evidence እንዳትባይ አንድ ደቂቃ ስጭኝ ኢንሻአላ። አንድ ታግሱኝ፣ ቦታውን እየፈለኩላት ነው። ጥምቀት okay አሁን የማንብልሽ የማቴዎስ ወንጌል ምዕራፍ 11 ቁጥር ሁለት ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 2 ምን ይላል? ዮሐንስ በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለት ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት አላቸው ይላል። ስለዚህ ዮሐንስ የላከው መልእክተኞች ማለት ነው በሄዱበት ሰዓት ኢየሱስ ኢየሱስ መሆኑን አረጋግጦላቸዋል ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ የማቴዎስ ወንጌል ምዕራፍ 14 ቁጥር 9 ማቴዎስ 14 9 አሁን ልብ በሉ ባነበብነው አንቀጽ ላይ ዮሐንስ መጥምቁ እስር ቤት ነው ያለው። አሁን ልቀጥል ነው እንግዲህ ዮሐንስ 14 I mean sorry ዮሐንስ አይደለም ማቴዎስ ነው። ማቴዎስ 14 9 እንደዚህ ይላል ሄሮዶስ በወንድሙ በሬዲዮስ ሚስት በሄሮዲያዳ ምክንያት ዮሐንስን አስይዞ አሳስሮት በወህኒ አኑሮት ነበርና ዮሐንስ እርሷ ለአንተ ትሆን ዘንድ አልፈቅድም ይለው ነበርና ሊገድለውም ወዶ ሳለ ህዝቡ እንደ ነቢይ ስላዩት ፈራቸው። okay። ነገር ግን ሄሮዶስ የተወለደበት ቀን በሆነ ጊዜ የሄሮዳዲያ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። ስለዚህ የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም በእናቷ ተመክራ የመጥምቁ ዮሐንስን ራስ በዚህ በወጭት ስጠኝ አለችው። ንጉሱም አዘነ። ነገር ግን ስለ መሐላው ከእርሱ ጋር ተቀምጠው ስላሉ ሰዎች እንዲሰጣት አዘዘ። ልኮም የዮሐንስን ራስ በወህኒ አስቆረጠው፣ ራሱንም በወጭት አምጥቶ ለብላቴናይቱ ሰጧት ይላል። ስለዚህ ይህ ሰው እስር ቤት እያለ ሞቷል። እስር ቤት እያለ ከሞተ ከየት አግኝቶ ነው ኢየሱስን ያጠመቀው? እኔ ጥያቄውን እዚህ ላይ እና በዚህ አንጻር እህቴ ያው ለአንቺ ግልጽ ነው ብዬ አስባለሁኝ። አሁን ጭራሽም እንዲያውም አልተጠመቀም፣ አልተገናኙም። ارشع الله جزاك الله خير خير الجزاء مايك فري شكرا جزاك الله استاذ جند الله انا برايفيت متاي وندنيت اياك نبر سوتش لما استمر وي بريلا ملك سيهون سيتايك كزموت زموت كما فتصمنا سيسون سغا كما بلاكس ከሀሜት የትኛው ይሻላል ብሎ መጠየቅ ይቻላል ወይ የሚል ጥያቄ አቅርቦልኝ ነው። ሁለት ሐራም እና ሁለት ጎጂ ወይም ሁለት አጥፊ ነገሮች ከሁለቱ የትኛው ይሻላል አይባልም። ይሻላል ወይ ተብሎ ምርጫ የሚቀርበው ሁለቱም ጠቃሚ የሆነ ነገር ሲሆን እነዚህ የተሻሉ ሳይሆኑ የሚያጠፉና የሚጎዱ ናቸው። አላህ ይጠብቀን ከሁለቱም ተግባር። ነገር ግን ሁለቱም ወንጀልና አጥፊ ሆነው ሳለ ከሁለቱ አንደኛው የበለጠና የከፋ መሆኑን ለመግለጽ ሲባል ከዛም የባሰ ነው ተብሎ ትምህርት ሊሰጥ ይችላል። መሰለን ለምሳሌ ሐሜትን ብናየው ከዚና የበለጠ አስከፊ ወንጀል ወይም ቢድዓ ከዚና ከዝሙት የበለጠ አስከፊ ወንጀል ነው ይባላል ያ ማለት ሰውን ከማማት ቢድዓ ከመስራት ዝሙት መስራት ይሻላል ተብሎ ምርጫ ለማቅረብ አይደለም ዝሙትም የሰውን ኻቲማ ከሚያበላሸው አንዱ ነው አላህ ይሰውራል ነገር ግን እዚህ ቦታ ላይ ሀሜትና ቢድዓ ያላቸው አስከፊነት ሰውን ምን ያህል እንደሚያጠፉ አንድን ሰው ብቻ ሳይሆን ትውልድ እንዴት እንደሚያበላሹ ለመግለጽ ነው ሀሳቡ የገባው እንጂ የትኛው ይሻላል ተብሎ ለመምረጥ አይደለም። ነቢያችን አለይሂ ሰላቱ ወሰላም ወለድን እንድንጠነቀቅ አስተማሩንና ወለድ ወደ ሰባ ከምናምን ክፍያ አለው ካሉ በኋላ ዝቅተኛው ወንጀል ከእናት ጋር መተኛት ነው አሉ። ዝቅተኛው ሪባ ይቅርታ ዝቅተኛው ሪባ ቅጣቱ ከእናት ጋር መተኛት ነው ሲሉ ታዲያ ሪባን ደጋግሜ ከምበላ ከእናቴ ጋር ብተኛ ይሻላል ማለት ነው ብሎ አንድ ሰው ሊጠይቅ አይችልም። የትኛው ይሻላል ብሎ አሁን ይሄ ምርጫ ውስጥ የሚገባ አይደለም። መሆን ያለበት ምንድነው? የወለድ አስከፊነት። ምክንያቱም ሰው ዝሙት ሲፈጽም ሁለቱም ወይ ከሁለት አንደኛውን ብቻ ነው ተጠያቂ ሊያደርገው የሚችለው ቢድአ እንደ ሪባ ያሉ ነገሮች ሀሜት ያሉ ነገሮች አንድ ሰው ሳይሆን የሚያበላሹት ትውልድ ነው የሚያጠፉት ይህንን ሀሳብ ለማስረዳት ነው እና ለምርጫ መግባት የለበትም ወይ ሰዎች ሲናገሩ ወይ ሲጽፉ ተሳስተው ሊሆን ይችላል ወላሁ አለም ከጣብና እንደምን አመሹ ማይክ ያዙ ማይክ ፍሪ ስም እናትን ልብዳት። ሄሎ ሰላም አለይኩም ይሰማል። የተሳደበ እና ወጣ። በጣም ባለጌ ነው። በጣም በጣም በጣም የሚያሳዝን። እነዚህ ናቸው እንግዲህ ድነናል የሚሉት። እንደውም ስድብ ኬት እንደተማሩ ታውቃላችሁ? አንድ ጊዜ ከመጽሐፍ ቅዱስ ላንብብላችሁ። ኤርምያስ ምዕራፍ ሁለት ቁጥር ሰላሳ ሶስት ላይ ምን ይላል መሰላችሁ? በፍትወተ ለማጥመድ እንዴት ስልጡን ነሽ ይላል ልክስክስ ክፉ ሴቶች እንኳን ከመንገድሽ ብዙ ክፋት ይማራሉ ይላል። ይሄው ልክስክስ እና ክፉ ሴቶች ይላል መጽሐፍ ቅዱስ ላይ እና እንደዚህ አይነት ነው የሚገልጸው መጽሐፍ ቅዱሳቸው እና ኤርምያስ ምዕራፍ ሁለት ቁጥር 33 ላይ በፍትወተ ለማጥመድ እንዴት ስልጡን ነሽ፣ ልክስክስ ክፉ ሴቶች እንኳን ከአንቺ መንገድ ብዙ ይማራሉ ይላል። ብዙ ነበረ። ወደ እንትን ወደ መጥመቁ ሊሄድና መጽሐፍ ቅዱስ ላንብብላችሁ። ኡስታዝ ጁንድላ እንሻላ ትመልስልኛለህ ወይም በቃ እንወያይበታለን። የሐዋርያት ስራ ምዕራፍ 34 ላይ ከምን ምዕራፍ 8 ላይ ከ34 እስከ 18 እስከ 38 ይላል። ጃንድራባውን መልሶ ፊሊጶስን ነቢዩ ይህንን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚሁ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመጓዝ ላይ ሳሉም ውሃ ካለበት ስፍራ ደረሱ። ጃንድረባውም እንሆ ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ነገር አለ ብሎ ጠየቀው። ጃንደረባው ማለት ነው። ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አሉ ጃንድራባው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እመሰክራለሁ ሲል መለሰለት። ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃው ወረዱ። ፊልጶስ ጃንድራባውን አጠመቀው ይላል። እዚህ ላይ የመሰከረው ምን ብሎ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። እና እዚህ ጋር እንግዲህ ክርስቲያኖች እንግዲህ ጌታን ተቀበል ይላሉ። እንግዲህ እዚህ ጋር እንግዲህ የተጠመቀው ማን ብሎ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ በፊልጶስ ተጠምቋል። እነሱ ሲጠመቁ ምን ብለው ነው የሚጠመቁት? ኢየሱስ ፈጣሪ ነው ብለው ነው የሚጠመቁት። እዚህ ጋር እንግዲህ ፊልጶስ ጃንድረባውን የጠመቀው ምንድን ነው? ምን ብሎ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ከዛ በኋላ ተጠመቀ ነው የሚለው። mic free። አሰላም አለይኩም ወረመቱላ ወበረካቱም። ይሄ የሚያሸብት ስድብ ነው የሰደው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንጁላ ጥያቄው ለአንተ ስለሆነ አብራም እንድትመልስልኝ ነው። ማይክ ላይ ነው ያለው። ዘሎብህ ነው? ላላ ቀጥል ቀጥል፣ ይሰማኛል። አንተ እሺ፣ ቅድም ያነሳ ሁለት ነጥቦችን አንስተህ ነበረ። ስለ ኃጢአት አለበት እሱ ከተጠመቀ መጀመሪያ ኃጢአት ነበር አለበት የሚለው ነገር ይሄ ነገር በሚነሳበት ሰዓት ትምህርት ሊሰጥ ቢሉ ምንድን ነው መልሱ የሚሆነው? ለሰዎች ምሳሌ ለመሆን ነው ያደረገው ቢሉ፣ እንደገና ደግሞ ሁለተኛ ያነሳው እስር ቤት እያለ ነበር ብለሃል። እዚህ ጋር ያለው ኃይለ ቃሉ ከዛ በፊት ካጠመቀው በኋላ ነው እስር ቤት የገባው ቢሉ ይህን ነገር የሚል ስላልገባኝ ነው። የምንለይበት ነገር ምንድን ነው? ጥሩ ወንድማችን መጀመሪያ የተናገረው ከታብ መሰለኝ ከርቀት ነው የሰማው። ስደርስ እዚህ በቃ በአጋጣሚ ማይክ ስለቅ ነው የሰማሁት። ብዙ ማሰማዎች አላ ወደኋላ ተመልሰህ ትደግምልኛለህ ጥያቄህን። አሁን ግን ወንድማችን ላነሳው ነጥብ ማለት ነው አንደኛ እኛን ሊያስተምር ነው የሚለው ከዚህ ላይ አያስኬዳቸውም። ኢየሱስ ማስተማር ከፈለገ ማስተማር ይችላል በቃሉ ይሄን ነገር አድርጉ ይሄን አታድርጉ ብሎ ማስተማር እየቻለ መጠመቅ ምን አስፈለገው ወይስ እዛ የነበሩ ሰዎች በሙሉ ማይሰሙ ዱዳዎች ነበሩ ቋንቋ ማይገባቸው ማይግባቡ ነበሩ ያ ካልነው በስተቀር በምልክት የምታሳየው ነገር አለም አንድ ነገር አሁን መጠመቅ ከኃጢአት የሚያነጻ ቢሆን ኖሮ ኢየሱስ ማለት ነው ተጠምቆ ሳይሆን የሚያሳያቸው ተጠመቁ ከኃጢአት ትድናላችሁ እያለ ያሳያቸው ነበር አንድ ሁለተኛ ደግሞ ማለት ነው በዮሐንስ ወንጌል ምዕራፍ ሁለት ቁጥር አራት ላይ መሰለኝ ካልተሳሳት ቦታውን ኢየሱስ አንድም ቀን ጠምቆ አቅም ይላል። ይሄ አይደለም ማለት ነው። ቆይ እፈልገዋለሁኝ፣ አሁን ፈልጌ check አደርገዋለሁኝ። ኢየሱስ አጥምቆ አያቅም ሰውን ኢየሱስ አጥምቆ የማያቅ ከሆነ ይሄ ራሱ እዚህ ላይ ጥያቄ የሚያስነሳ ነገር ሊሆን ነው ማለት ነው። በኢየሱስ እኮ የተናገረው ቃል አለ። ዮሐንስ መጥምቁ ምንድነው ያለው? ከእኔ በኋላ የሚመጣው አለ። በውሃ እኮ አይደለም የተናገረው በእሳትና ማለት ነው። በእግዚአብሔር ቃል ያጠምቃችኋል ነው ያለው። በእግዚአብሔር ቃል ነው ኢየሱስ የሚያጠምቀው። በኢየሱስ በውሃ ሊያጠምቅ አይችልም። ስለዚህ ኢየሱስ ሰውን ማስተማር የሚችለው የእግዚአብሔር ቃል ምን እንደሆነ በመተግበር በማሳየት ነው እንጂ በመጠመቅ አይደለም የሚያስተምራቸው። ሁለተኛ ደግሞ ማስተማር የግድ እሱ ሆኖ መገኘት አለበት እዛ ቦታ ላይ ለኃጢአተኛ ከሆነ እኮ እሱ እዛ ሊገባ አይገባውም። የኃጢአተኛ ቦታ ስላልሆነ ማለት ነው። መታጠብ መጠመቅ ለኃጢአት ማንጻ እስከሆነ ድረስ ሊገባ አይገባበትም። ግን ለሰው ሲያስተምር ኃጢአት አለባችሁ ተጠመቁ ብሎ ማስተማር ይችላል። ከዛ በኋላ ሰው ኃጢአት ስላለበት እየሄደ መጠመቅ ይችላል። ማን ከለከለው? መናገርም ማለት ነው። ስለዚህ መናገር የቻለ ይሄ ለማስተማር ነው ሲባል የሚብለው ሰው ከራሱ ነው ፈጥሮ ይህን ቃል የሚናገረው። ለማስተማር ለመሆኑ ምንም evidence የለም። ሌላ ሁለተኛ ያነሳው ጥያቄ አለ። ዮሐንስ መጥምቁ እያደረገ ማሳየትም ግድ አይለውም። ለምሳሌ እሺ ልንገራችሁ፣ አንድ ምሳሌ ልንገራችሁ እያደረገ ማሳየት እንደሌለበት የሚያመላክት ማለት ነው። አንድ ሰው መጣና ኢየሱስን እናትህና ወንድሞችህ ከውጭ ቅመው ሊያናግሩህ ይፈልጋሉ አለው። ማነች እናቴ? እነማን ናቸው አለ በማቴዎስ ወንጌል ምዕራፍ 12 ቁጥር ከ49 ጀምሮ እስከ 50 ባለው ማለት ነው። ከዛ እነሆ አለ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ለኔ ወንድሜም እህቴም ነው ብሎ መሰከረ። ኢየሱስ ማለት ነው። አሁን እዚህ ላይ ኢየሱስ መልእክትን ያስተላልፈላቸው። የእግዚአብሔርን ቃል የምትፈጽሙ ከሆነ እግዚአብሔር እንዳለው የምታደርጉ ከሆነ ወንድሞቼ ናችሁ ብሎ መልእክቱን አስተላለፈ። ልክ እንደዚሁ ደግሞ አሁን ማለት ነው ኃጢአት ያነጻላችኋል፣ በትጠመቁ ከኃጢአት ትዳላችሁ ብሎ መናገር ይችላል። የግድ ማሳየት አይጠበቅበትም ከሱ ላይ ግልጽ ነው ብዬ አስባለሁኝ። ሁለተኛው ከመታሰሩ በፊት አጥምቆት ቢሆንስ የሚል ጥያቄ ተነስቷል። እዚህ ላይ አሁን ላለመሆኑ ማስረጃው ምንድነው? መጀመሪያ ያየነው የማቴዎስ ምዕራፍ 11 ላይ ያነበብነው እሱ ራሱ ማስረጃ ነው። ምክንያቱም ዮሐንስ መጥምቁ እስር ቤት እያለ የኢየሱስን ስራ ሰምቶ ነው የሚለው። የት እያለ? እስር ቤት እያለ ነው ስለ ኢየሱስ መምጣት የሰማው። ከዛ ሰዎችን ላካቸው፣ ሁለት ሰዎችን ላከና አንተ ነህ የምንጠብቀው ወይንስ ሌላ ነው ብሎ ሲጠይቁት እርሱ መሆኑን መስክሮ ሰዎቹ ማለት ነው መልእክቱ ወስዶ ለመጥምቁ ዮሐንስ አድርሰዋል። የምንጠብቀው እሱ መሆኑን ኢየሱስ መሆኑን ነግረውታል ማለት ነው ከዛ ላይ። ስለዚህ ዮሐንስ መጥምቆ እስር ቤት እያለ ኢየሱስን የምንጠብቀው አንተን ነው ወይ ብሎ መልእክት መላኩ ራሱ እንዳልተገናኙ የሚያሳየን ነው። ቅድሚያ ተገናኝተው ከሆነማ አሁን ያ ነህ ወይ የምንጠብቀው ብሎ መጠየቅ ፉገራ ነው የሚሆነው። ለምን መጀመሪያ አላ ካገኘው አንተ ነው ይሁን ልጠይቀው አይገባም። ግን መጠየቁ ራሱ እንዳልተገናኙ የሚያሳይ ነገር ነው። ግልጽ ነው። okay mic free አሰላሙ አለይኩም ወራህመቱላሂ ወበረካቱ ሌላው የመጀመሪያው ላይ ያልኩት እንዳልከው ሆኖ ምንድነው እዛ መጠመቁ ኢየሱስ በሚጠመቅበት ሰዓት ሰዎችን እንዲማሩ የተናገረበትም አንቀጽም ኃይለ ቃልም አመላካችም የለም ለነሱ ትምህርት መሆኑን የሚያሳይ ማለት ነው መናገር ነበረበት እንደገና ደግሞ ይሄ የምወደው ልጅ ብሎ ነው ከሰማይ በእርግብ መንፈስ የወረደው እና ስለዚህ አሁን የራሱን መጠቀም ነው እዚህ ጋር እያሳየ ያለው እንጂ የሌሎቹ እንደዛ ከሆነ ደግሞ ሌሎቹም ደግሞ እሱን ተከትለው መጠመቅ ነበረባቸው። እንደገና ደግሞ እሱም ደግሞ ያንን ነገር ለሌሎቹ ብዙ ጊዜ ደግሞ ኢየሱስ ራሱ እያጠመቀ ነበር ማሳየት የነበረበት ለሌሎቹ ማለት ነው በራሱ እንጂ ራሱ እየተገበረው መሆኑ ሌሎቹ ደግሞ አልሰሩትም ስለዚህ ጳውሎስንም ደግሞ የጳውሎስንም ሐዋርያት በምታዩበት ሰዓት ተጠመቀ የሚልም የለም ጳውሎስ ራሱ መጨረሻ ላይ እና እሱም ራሱ ጥምቀት አላደረገም እና ስለዚህ የተምታታ ነገር ነው እና ምንም ነገር የተናገረው ነው የለም ተጠምቆ ነው የወጣው ከሰማይም የወረደው በመንፈስ መልክ በእርግብ መንፈስ የወረደውም ደግሞ እንትን ሲለው ነው የሚያሳየው እና ሌሎቹም ደግሞ አልተጠመቁም ይህን ነው የሚያሳየው mic free جزاك الله خير። እዚህ ተጨማሪ ለአንተ የምሰጠው ነገር አለ። አንዴ ዋሌይኩም ሰላም። እንደ ተጨማሪ እዚህ ላይ ላቀር የፈለኩት ነገር አለ። ቅድም ያልኳችሁ ኢየሱስ ላለማጥመቁ ማስረጃ ብዬ ነግሬያችሁ ነበር። ግን ቦታው የቱጋ ነው? የዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ አራት ከቁጥር ሁለት ጀምሮ እስከ ሶስት ነው። ምን ይላል? ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ስለዚህ ኢየሱስ መጠመቅ ከኃጢአት የሚያነጻ ቢሆን ኖሮ እሱን ባጠመቀ ነበር። አንድ ይሄ ነው። ሁለተኛ ደግሞ ሰው ልጅ ከኃጢአት የሚነጻው የፈጣሪን ቃል በመጠበቅ ወይ ደግሞ ኢየሱስ የተናገረውን የመዳኛ መንገድ ይሄን አትርሱ። ብዙ ጊዜ እኛ የምንረሳው ነገር አለ። የመዳኛ መንገድ አንዲት ቃል አለች። እቺ ዮሐንስ ወንጌል 17 3 ላይ ያለችው እውነተኛ አምላክ ብቻ ይሆን ካንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይቺ ምንድን ነው የተባለች የዘላለም ህይወት ናት። ሚንስ እቺ ነገር የገነት መንገድ ናት። በቃ ገነት ከፈለክ እችን ነገር አድርግ እያለህ ነው። ምንድናት እሷ? አንድ አምላክ እንዳለ ያ ደግሞ ብቸኛው አምላክ ይሄ ራሱ ስላሴን በጣም ነው የሚቃወም ማለት ነው። ያ ብቸኛው አምላክ ደግሞ ኢየሱስን እንደላከው ኢየሱስ መልእክተኛ መሆኑን ካመንክ ትድናለህ ይላል። እዚህ ላይ አሁን በዮሐንስ ወንጌል ላይ ያነበብነው ማለት ነው የሚያጠናክር በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 3 አንድ ቃል አለ። ዮሐንስ 15 ቁጥር 3 ላይ እናንተ አለ ኢየሱስ ስለነገርኳችሁ ቃል ንጹሃን ናችሁ አለ። አያችሁት? ስለነገርካችሁ ቃል ስለተጠመቃችሁ አይደለም፣ ስለነገርኳችሁ ቃል እያለ ነው። ያ ቃል ደግሞ አሁን እንዳነበብነው አንድ አምላክ እንዳለና ኢየሱስ እንደላከ ማለት ነው። ይችን ቃል አምኖ የተቀበለ ሰው የመዳኛን መንገድ ያገኛል ማለት ነው። ከዛ ውጭ ግን ጥምቀት የሚባል ነገር ከንቱ ነው። ሌላው እንደ ማጠቃለያ ማነሳላችሁ እዛው ላይ ማለት ነው ቅድም ስናነብ በዮሐንስ አሚን በማቴዎስ ወንጌል ላይ ምዕራፍ 3 ቁጥር 17 ላይ ኢየሱስ በተጠመቀ ሰዓት እንደነሱ አባባል ማለት ነው በተጠመቀ ሰዓት ኢየሱስ ከላይ እንደ እርግብ ከዛም ከሰማይ ምን የሚል ቃል መጣ? ይህ የምወደው ደስ የሚለኝ ልጄ ነው የሚል ቃል መጣ ይላል ዮሐንስ መጥምቁ። እዚህ ላይ አሁን እኛ ይህን ቃል ዝም ብለን ለምናስተባብለው ወአለይኩም ሰላም ወራህመቱላሂ ወበረካቱ በማስረጃ ውድቅ ማድረግ ይቻላል። አንደኛ ቃል በቃል ስንመለከተው አንድ ቀን አንዱ እንዲህ ሳቀርብለት እንዴ አንተ እኮ ያስኩ አሁን ጸጉር ስንጠቃ ነው አለኝ። ምንድን ነው? በመጀመሪያ የእርግብ አምሳያ ነው የመጣው። ከእርግቡ አምሳያ ደግሞ በኋላ ማለት ነው ከሰማይ ድምፅ መጣ። ተመልከቱ እንግዲህ ከሰማይ ድምፅ እየመጣ ነው። የእርግብ አምሳያው ደግሞ መሃል ላይ አለ። ከዛ ከታች ደግሞ ኢየሱስ እየተጠመቀ አለ ማለት ነው። ከሰማይ የወጣው ድምፅ ምን አለ? ይህ አለ። አሁን ልብ በሉ። ይህ የሚለው ቃል ለእርግብ አምሳያው ነው የሚቀርበው ወይንስ ለታችኛው ለኢየሱስ ነው የሚቀርበው? ለኢየሱስ ከሆነ ያ መባል አለበት። እሱ ታች ነው ያለው። ይህ ከተባለ ግን አመላካቹ <laughs> ለምንድን ነው? እዛው ላይ ላለ ነገር ነው ይህ የምንለው። ቆይ አንዴ Aleyküm selam. He. He? نبينا له الحمد لله ما تعرفش በቃ ፓርቶክ ላይ ነኝ አንዘይራችኋለን እንግዲህ ኢንሻአላህ እ ኢንሻአላህ وعليكم السلام ورحمة الله وبركاته عفوا يا جماعة እና እዚህ ላይ አሁን ስትመለከቱት ይህ የምወደው ልጄ ነው ሲል በቀጥታ እያመላከተ ያለው የእርግብ አምሳያውን ነው። ይህ የምትለው ከበጣ ያለ እንጂ የራቀን አካለም ይህ የምትለው ከዚህ አንጻር ይህ የምወልደው ልጅ የተባለው እሱ አለመሆኑን ነው የሚያሳየን በአንድ በኩል። ሁለተኛ ከሰማይ ይህ የምወደው ልጅ የሚል ቃል መጣ ተባልን። የማን ቃል ነው ሲባሉ የእግዚአብሔር ቃል ይሉናል። ጥሩ የእግዚአብሔር ቃል ከሰማይ እንዲህ ሲል መጣ እኮ አይልም ጽሁፉ። ከሰማይ የምወደው ልጅ የሚል ቃል መጣ ነው እንጂ የሚለው ከሰማይ የእግዚአብሔር ቃል የምወደው ልጄ እንዲህ እንዲህ ብሎ መጣ የሚል ቃል የለም። ስለዚህ የእግዚአብሔር ቃል ለመሆኑ ማስረጃው ምንድነው ነው? ይህ የምወደው ልጅ የሚለው እግዚአብሔር ለመሆኑ ምንድነው evidence ኡ? ምክንያቱም ከሰማይ Bible እንደሚናገረው እነ ሄኖክ አድርገዋል፣ እዛ አሉ፣ መላእክት አሉ፣ ሰይጣንም አለ ላይ ከየትኛው እንደመጣ አሁን አይታወቅም ይሄ ቃል ግን የእግዚአብሔር ቃል እንዲህ ሲል መጣ ለማለት እግዚአብሔር ለመሆኑ ምንድን ነው evidence ኡ? እኔ ግን ላለመሆኑ evidence አለኝ። ምንድን ነው evidence ካላችሁኝ በዮሐንስ ወንጌል ምዕራፍ አምስት ላይ ቁጥር 37 ላይ ምን ይላል ኢየሱስ ሲናገር ለደቀ መዛሙርቶቹ ምንድን ያላቸው? እነሆ ስለ እኔ አለ መስክሯል አለ። ከቶ መልኩንም አልሰማችሁትም አለ። ስለዚህ የእግዚአብሔርን ድምፅ ካልሰሙት እነዚህ ሰዎች የእግዚአብሔርን መልክ ካላዩት ከላይ ይሄ የምወደው ልጅ የሚለው ቃል እንደሰማ አድርጎ እየተናገረው ያለው ዮሐንስ መጥምቁ ከየት አመጣው? ኢየሱስ እንደተናገረው የእግዚአብሔርን ቃል ማንም እንዳልሰማው እየተነገረ ነው። ስለዚህ የእግዚአብሔርን ቃል መስማት ማይችሉ ከሆነ እነዚህ ሰዎች ማለት ነው የተሰማው ቃል የእግዚአብሔር ቃል አይደለም ማለት ነው። የዚህ ነው ብለን እኛ ማስቀመጥ ባንችል የእግዚአብሔር ላለመሆኑ ግን ማስቀመጥ እንችላለን በማስረጃው ተንተርሰን ማለት ነው። ከዚህ አንጻር ያ ቃል ቶታሊ ከኢየሱስ ጋር የሚሄድ አይደለም። ብዙዎች ሲናገሩ የእግዚአብሔር ቃል ይህ የምወደው ልጄ ሲል መጣ ነው የሚል። የእግዚአብሔር ቃል ለመሆኑ ግን ማስረጃ የለም። እዛ ላይ ጽሁፉ ራሱ ቃል ነው እንጂ የሚለው እግዚአብሔር ቃል ብሎ አይናገርም። እና እንደዛ ስላቸው ነው አንዱ ጆሃር ክሎዝ እንደዛ ስላቸው ነው እንግዲህ ገርሟቸው ያላስቡት መጣ ተፈጠረባቸውና ይሄማ ጸጉር መሰንጠቅ ነው አሉ። እና ኢንሻአላህ ተረኛ ያው mic ላይ ማለት ቀጣ ባለህ ላንተ mic ለቃለሁ። mic free። سلام عليكم ورحمة الله وبركاته። ሰማል አንዳንድ okay አለው የሐዋርያት ስራ ምዕራፍ 8 ቁጥር 34 እስከ 38 ምን ይላል? ጃንደረባውም መልሶ ፊሊጶስን ነቢዩ ይህንን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚሁ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመጓዝ ላይ ሳሉም ውሃ ካለበት ስፍራ ደረሱ። ጃንድራባውም እንሆ ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ? አለው። ፊልጶስም በፍጹም ልብህ ካመንክ መጠመቅ ትችላለህ አለው። ጃንድራባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃው ወረዱ። ፊልጶስም ጃንድራባውን አጠመቀው ይላል። የእኔ ጥያቄ እዚህ ጋር እንግዲህ ወገኖቻችን ጌታን ተቀበሉ ይላሉ እና አንድ ሰው ሲመሰክር ማለት ነው በእነሱ ሸሃዳ ሲያደርግ ምንድን ነው የሚለው? ኢየሱስ ፈጣሪ ነው ነው የሚለው ወይስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ነው የሚጠመቀው። እዚህ ጃንድራባው የተጠመቀው እንግዲህ ኢየሱስ ክርስቶስ የአምላክ ልጅ እንደሆነ አምናለሁ ሲል መለሰለት ነው የሚለው እና እንዴት ነው ይሄ ነገር? ልጅና ፈጣሪ የተለያዩ ናቸው። እንዴት አንድ ሊሆን ይችላሉ? ማይክ ፍሪዝ ሰላም አለይኩም። ቢስሚላህ እንግዲህ ቅድም አንድ ነገር እኔም ይሄን ነገር አነሳ ነበር ለእነሱ እንደ ጥያቄ አድርጌ አንዳንድ የነሱ ሲመልሱ ምን ይላሉ እንዴት እሱ አምላክ ነው ወይንስ የአምላክ ልጅ ነው በሚል ነው ማመን ያለበት እኛ ለምሳሌ አሁን አንድ ሰው ወደ እስልምና በሚመጣበት ሰዓት አላህ አንድና ብቸኛ አምላክ መሆኑን ያምናል በነቢያችን ሰለላሁ ዐለይሂ መልእክተኛነት ካመነ ነው ሙስሊም ሆነ የሚባለው ከዛ በኋላ ብዬ ስጠይቃቸው ምንድን ነው የመለሱልኝ? okay አለኝ አንድ ፓስተር። የሰው ልጅ ምንድን ነው አለኝ። የሰው ልጅማ ሰው ነው አልኩት። ስለዚህ የአምላክ ልጅ ምንድን ነው አለኝ። ገባችሁ አካሄዱ? አሁን ኢየሱስ አምላክ ነው፣ የአምላክ ልጅ አምላክ ስለሆነ ማለት ነው። ስለዚህ የአምላክም ልጁ ነው፣ የአምላክ ልጅ ደግሞ አምላክ ስለሆነ አምላክም ነው ለማለት ነው። ስለዚህ እሱ ልጁም ነው እሱ ደግሞ ራሱ አምላክ ነው የሚል ነገር ነው የሚያንጸባርቁት። ስለዚህ በሁለቱም ያስኬደናል ነው የሚሉት። ግልጽ ነው ከጣብ ግን እዚህ ላይ ግን የእግዚአብሔር ልጅ በሚለው ላይ አንድ ነገር ማለት ፈልጋለሁ የእግዚአብሔር ልጅ በሚለው ነጥብ ላይ አንድ ነገር ማለት ፈልጋለሁኝ። እሱ ምንድነው? ቁርአናችን ላይ አምላካችን አላህ የተናገረው ነገር አለ። አንዴ ኢንሻአላህ ጠብቁኝና ከዛ በኋላ የተወሰነ ነገር እናያለን ማለት ነው። ቁርአን ላይ አላህ ምንድነው የሚለው በሱረቱል ካህፍ ላይ ማለት ነው مرافق 18 ከቁጥር 4 ጀምሮ جمروس كامس ይላል بسم الله الرحمن الرحيم وينذر الذين قالوا اتخذ الله ولدا نزيا الله لجزوال يالوت اندي اسفر الرابط قرآن من الله اورد قرآن كورد بث على موش اندو مالتنو ما لهم به من علم ወላ ሊአባኢህም ይላል አላህ ልጅ አለው የሚሉ ሰዎች እኮ ለነርሱም ለአባቶቻቸውም በርሱ ምንም እውቀት የላቸውም ይላል አላህ። ከዛ ቀጥሎ ይላል كبرت كلمة تخرج من أفواههم إن يقولون إلا كذبا ይላል። ከአፎቻቸው የምትወጣውን ቃል ምን አከበዳት? ውሸትን እንጂ አይናገሩም። እዚያ ተመልከቱ እንግዲህ ቁርአን እንደነገረን አላህ ልጅ አለው የሚሉ ሰዎች እነርሱም በእነሱ መንገድ ያሉትም ማለት ነው አባቶቻቸውም ምንም ሙቀት የሌላቸው መሀይማኖች ናቸው እያለን ነው። አሁንም ቢሆን ወደ Bible ስንመለስ አምላክ ልጅ አለው ብለው የሚናገሩ ሰዎች መሀይሞች እንደሆኑ Bible ራሱ ይናገራል። በማቴዎስ ወንጌል ላይ ምዕራፍ 16 ቁጥር 16 ላይ ማን ትሉኛላችሁ እኔም ብሎ ኢየሱስ በሚጠይቅበት ሰዓት ማለት ነው። ወይ እዚህ ላይ ቦታውን በደንብ እንትን ልበላችሁ የምትጽፉ ሰዎች ካላችሁ ለመጻፍ እንዲመቻችሁ። እሺ ኦኬ፣ እዚህ ጋር ያልጸው ሰዎች ኦኬ እዛ ላይ መጥምቁ ዮሐንስ ሲናገር ምንድን ያለው? አሚን መጥምቁ ዮሐንስ ያኛው ዮሐንስ ላይ ሶሪ ቅድሚያ ማቴዎስ ላይ ማለት ነው። አሁን ባልኳችሁ ላይ ሲጠይቅ ማለት ነው እኔን ማን ትሉኛላችሁ? ሰውስ ማን ይለኛል? ሲለው አንተማ የእግዚአብሔር ልጅ ነህ ብሎታል እያለ እዛ ላይ የሚዘግብልን ማቴዎስ ነው። አሁን እዚህ ላይ በደንብ አስተውሉ። እንግዲህ ማቴዎስ የእግዚአብሔር ልጅ መሆኑን ኢየሱስ ላይ እየነገረን ነው። በዮሐንስ ወንጌል ምዕራፍ ሶስት ላይ ቁጥር 16 ስድስት ላይ ደግሞ በአንድያ ልጁ ያመነ እንደሚድን ያላመነ ደግሞ እንደሚፈረድበት እየተናገረ ያለ ደግሞ ዮሐንስ ነው። አሁን ዮሐንስና ማቴዎስ ምን አይነት ሰዎች ነበሩ ብላችሁ ስታነቡት በሐዋርያት ሥራ ምዕራፍ አራት ላይ ቁጥር 13 ላይ ምን ይላል? ዮሐንስና ማቴዎስ ማለት ነው በድፍረት በተናገሩ ጊዜ ያዩት የሸንጎ ሰዎች ማለት ነው ሁለቱም ያልተማሩ መሀይሞች መሆናቸውን ያውቁ ስለነበር ተደነቁ ይላል። ቁርአን ምን አለ? ቅድም ባየነው አንቀጽ ላይ ማለት ነው እነዛ አላህ ልጅ አለው የሚሉ ሰዎች ማለት ነው ما لهم به من علم ولا لآبائهم ነው ያለው አላህ ለእነርሱም ለአባቶቻቸውም በእርሱ ነገር ምንም እውቀት የላቸውም አለ ተመልከቱ እንግዲህ Bible ላይ እነዚህ ሰዎች ናቸው አሁን ኢየሱስ ልጅ የእግዚአብሔር ልጅ ነው እያሉ የሚያስተምሩ ሰዎች አሁንም በ Bible ላይ ተነገረ ስለነሱ ማንነት ሲናገሩ የሰሙ ሰዎች መሀይም መሆናቸውን ያውቁ ስለነበረ ተገረሙባቸው ይላል ስለዚህ አሁንም አምላክ ልጅ አለው ብሎ የሚናገር ሰው መሀይ መሆኑን የሚያሳየን ነው ማለት ነው። በተረፈ ያው እንግዲህ አፍ ትሉኛላችሁ። ምናልባት አንድ ጥያቄ ካላችሁ አስተናግጃችሁ የመጨረሻ ጥያቄ ነው የምቀበለው። ልወጣ ነው እንግዲህ መውጣት ከነበረብኝ ሰዓት ትንሽ አሳልፌያለሁኝ። አፍ ትሉኛላችሁ። mic free አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ጅምላ ቅድም ግን ያቀረብከው የሰው ልጅን ምን ትለዋለህ ስል ሰው ነው እንዳልከው፣ ይሄ ግን በጣም የወደቀና የማይረባ ሎጂክ ነው የተጠቀመው። ለምን እኔ አባቴ አባቴም እናቴም ሰዎች ስለሆኑ ሰውኛለሁ የቅድመ አያቴዎችም። ግን ይሄ ማለት በአላህ ፍቃድ መሆኑን ሁላችንም እንዘነጋው አይደለም። ግን የኢየሱስ ፍጥረት እኮ ማርያም አለች አይደለም እንዴ? እናቱ አለች እናቱ ባለችበት ሁኔታ እንዴት ነው በዚህ ሎጂክማ ከሄድን እኮ ሰው ነው ማለት ነው እንደሱ አባባል ከሄድን ዝም ብሎ የተፈጠረ ቢሆን ኑሮ አዎ እሱ የሚለው ነገር ሊያስኬድ ይችል ይሆናል እና ይሄ ምንም የሚያስኬድ ነገር አይደለም mic free ለዛ እኮ ነው እኛ መንፈስ ስለሌለብን አይገባንም የሚሉት እኛን አይገባችሁም የሚሉን ለዛ ነው። ከማርያም ተወለደ ስንላችሁ እኮ በማርያም ማህፀን አድሮ ስለመጣ ሰው ነው እንላችኋለን። በማርያም በኩል ማለት ነው። ሰው ደግሞ ስጋው ነው። ኢየሱስ ስጋው ነው። ለዛ ነው በስጋው ወራት እያልን የምንገልጸው ይላሉ። ከማርያም በወሰደው ስጋ ሰው ነው እያለን ስንናገር ከአምላክ ደግሞ በወሰደው ባህሪውና አምላክነቱ አምላክን የአምላክ ልጅ ነው እያልን እንገልጸዋለን ነው የሚሉት እነዚህ ሰዎች አሁን ያ ነው እኮ አሁን ችግር የሆኑ ለእነሱ ለራሳቸው መልስ የሌለው ጥያቄ ነው። አንዳንዶቹ ፍጹም ሰው ፍጹም አምላክ የሚሉት ከዛ ተነስተው ነው። ግን እንደዛ የሚል ቃል Bible ውስጥ የለም። ፍጹም ሰው ፍጹም አምላክ የሚል ቃል Bible ውስጥ የለም። ግን እነሱ እንዳልከው ሰው መሆኑን በማርያም በኩል ስለሚገልጽባቸው በቃ በዛ በኩል ፍጹም ነው አሉ። ፍጹም ሰው ነው። እሺ ሌላስ? አምላክ ስለሆነ ደግሞ አባት ስለሌለው ደግሞ ፍጹም አምላክም ነው አሉ። ይሄ አሁን የራሳቸው እንትን ነው የማስተማር እንትናቸው እንጂ መጽሐፍ ላይ ኖሮ አይደለም። በመጽሐፉ ከሄድንማ ዜሮ ናቸው። ሀታ አንድ ነገር ልንገራችሁ፣ ታዘቡ። አንድ ነገር ታዘቡ ሁላችሁም። እሱ ምንድን ነው? አብዛኛው ጊዜ ስትወያዩ ከነሱ ጋር ወአለይኩም ሰላም ወራህመቱላሂ ወበረካቱ ስትወያዩ የሚያመጡላችሁ ማስረጃዎች ከጳውሎስ ጽሁፍ ነው። ለነሱ አካሄድ ለነሱ ንግግር የሚመቸው መቶ በመቶ የጳውሎስ ንግግር ብቻ ነው። አንተ ኢየሱስ እኮ እንደዚህ አለ ብለህ ስትናገር በማስረጃ አምጥተህ እነሱ ደግሞ የጳውሎስን አምጥተው ይሄው እዚህ ላይ እኮ Bible እንዲህ ነው የሚለው ይሉሃል። በጳውሎስ ጽሑፍ ሊከራከሩ ይፈልጋሉ። ግን ጳውሎስ ስለ ራሱ ሲናገር ምንድነው ያለው? እንደዚህ ታምኜ ስመካ የምናገረው በሞኝነቴ ነው እንጂ ጌታ እንዳዘዘኝ አልናገርም እኮ ነው ያለው። እሱ በአሁን ሰዓት በዚች ምድር ላይ ቢኖርና ሰውን አጥፍተሃል ተብሎ ፍርድ ቤት ቢቀርብ ይሄ ሰውዬ በነፃ ይወጣል ከፍርድ ቤት። ምክንያቱም ተናግሯል። እሱ የምናገረው በሞኝነቴ ነው ጌታ እንዳዝኝ አልናገርም ብዬ ነግሬያችኋለሁ ነው የሚለው። ጌታ አለ ብዬ አልተናገርኩም ይላል። ስለዚህ እንዴት ነው የዚህ አይነት ሰው ንግግር evidence ነው መቅረብ የሚችለው? ለዛውም በአንደኛ ቆሮንጦስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና ከሰውም ድካም የበለጠ ማለት ነው የእግዚአብሔር ድካም ይበረታልና እያለ ይናገራል። እግዚአብሔርን ከሰው የበለጠ ደካማ ከሰው የበለጠ ሞኝ አድርጎ የሚያስቀምጥ እኮ ነው። ይሄን ሳስተውል ግን አንድ ነገር ትዝ ይለኛል። ብዙ ጊዜ አንዱ ጋር ስንወያይ እንደዚህ አልገባችሁም አለን። ይሄን ነገር እስኪ አንተ በገባህ በመንፈሱ እንግዲህ አስረዳን አለው። ይሄ ማለት የተፈለገው እኮ የእግዚአብሔር ሞኝነት የሚባለው part ኡ አለ ከሰው ልጅ ብልጥ ከሚባለው part የበለጠ ብልጠት አለው ማለት ነው አለ። አሃ እንደዛ ነው። ታዲያ እንደዛ ከሆነ መቼም ወደድም ጠላንም እግዚአብሔር አሁን አንተ እንዳልከው ትንሽም ብትሆን የሞኝነት part አለበት ማለት ነው አልኩት እኔ። አሁን እሱ ይሄን መናገሩ አላስተዋለውም። የእግዚአብሔር የሞኝነት part ኡ ብሎ ሲናገር አላስተዋላትም እንጂ ነገሩን ለኛ መልስ መመለሱ ብቻ ነው የታየው። እና አንተ አሁን እንዳልከኝ ከሆነ እኮ እግዚአብሔር ትንሽ የሞኝነት part አለበት ማለትህ ነው ስለው ደነገጥ አልተረዳችሁም፣ ለዛ እኮ ነው እናንተ አትረዱትም ምናምን ብሎ ቀደባብሶ ሊያልፈው ፈለገና እንደዚህ አይነት ሰው ነው ጳውሎስ ብሎ ማለት የእሱን evidence ነው ለእኛ የሚያቀርቡት። እኛ ኢየሱስ የተናገረውን ቃል ስናመጣ እነሱ ግን ወደ ጳውሎስ ነው የሚሮጡት። የጳውሎስ ጽሑፍ ነው ለእነሱ የሚመቻቸው። anyway ግን ያው የአላህ ፈቃዱ ከሆነ ያው የተገናኘን እንማማራለን። ማወቁ ጥሩ ነው ኢንሻአላህ። እና mic ውሰዱ ነው ለወጣ ነው وعليكم السلام ورحمة الله وبركاته اوكي جاوطوا جاوطوا مايك سودو تبعي ما شاء الله مايك فري በረካላ ስታዙላ አሰላሙ አለይኩም ይሰማል። አንዳንድ ስጡኝ Okay እንሻላ ኡስታዝ አቡ ሀይደር ወይ ሌሎች ኡስታዞች ካሉ mic እለቃለሁ። mic ኩ ክፍት ከሆነ ደግሞ በመጽሐፍ ቅዱስ ሴት ልጅ ህፃን ልጅ እንስሳን ስለሚገድለው ጥቅስ ላነብላችሁ ነው። ከተስማማችሁ አባ፣ ካልተስማማችሁ ደግሞ ጥሩ። እሰማለሁ አንዳንድ okay volume እሺ okay ዘዳግም ምዕራፍ ሶስት ቁጥር ስድስት ላይ ምን ይላል? በእያንዳንዱ ከተማ ያሉትን ወንዶችን፣ ሴቶች ልጆቻቸውን ጭምር በማጥፋት በሐሴቦን ንጉሥ በሲሆን ላይ እንዳደረከ ሁሉ እነዚህን ፈጽመህ ፈጽመን ደመሰስ ናቸው ይላል። ወንዶች፣ ሴቶች ልጆቻቸውን ጭምር ነው የሚለው እንግዲህ okay volume እንሻላ ይኖራል። አሁንስ ይሰማል? ፈርዶስ ይሰማል? Okay ደግምላቸዋለሁ። ዘዳግም ምዕራፍ ሶስት ስድስት ላይ በእያንዳንዱ ከተማ ያሉትን ወንዶች ሴቶችንና ሴቶችንና ልጆቻቸውን ጭምር ይላል። እንግዲህ ሴት ልጅ ወንዶች ህጻናቶችን ማለት ነው ጭምር በማጥፋት ይላል በሐሴብ ንጉስ በሲሆን ላይ እንዳደረግን ሁሉ እነዚህን ፈጽመን ደመሰስ ናቸው ይላል አንደኛ ሳሙኤል ምዕራፍ 15 ከቁጥር 2 እስከ 4 ምን ይላል የሰራዊቱ ጌታ እግዚአብሔር እንዲህ ይላል አሁንም አማለቄን ምታ ያላቸውን ፈጽመህ አጥፋ አትማራቸውም ወንዱን ወንዱንና ሴቱን ብላቴናውንና ህፃኑን በሬውን፣ ግመሉን፣ አህያውን ግደል ይላል። ኢያሱ ምዕራፍ 6 21 ላይ በከተማ ውስጥ በማለትም ይላል ወጣትና ሽማግሌ እንዲሁም አህያውን መህ አጥፋ ይላል። ዘጸአት ምዕራፍ 32 27 ላይ ደግሞ ምን ይላል? ከዚያም የእስራኤል አምላክ እግዚአብሔር የሚለው ይህ ነው ይላል፣ እያንዳንዱ ሰው በወገቡ ላይ ሰይፍ ይታጠቅ በሰፈር ውስጥ ከዳር እዳር እየተመላለሰ እያንዳንዱ ወንድሙን፣ ጓደኛውን፣ ጎረቤቱን ይግደል አላቸው። ለዋውያኑ ሙሴ እንዳዘዛቸው ፈጸሙ። በዚያኑ ዕለት ከህዝቡ ሶስት ሺህ ያህል አለቁ ይላል። ሆሴ ምዕራፍ 13 16 ላይ ምን ይላል? የሰማሪያ ሰዎች በደላቸውን ይሸከማሉ በአምላካቸው ላይ አምፀዋልና ይላል። በሰይፍ ይወድቃሉ፣ ሕፃናቶቻቸውም በምድር ላይ ይፈጠፈጣሉ፣ የእርጉዝ ሴቶችም ሆድ ይቀደዳል ይላል። የእርጉዝ ሴቶች ሆድ ይቀደዳል ይላል መጽሐፍ ቅዱስ። ይሄንን አያዩትም። የጦር ሜዳ መነጽርን ቢጠቀሙም አያዩትም። ሁለተኛ ዜና መዋለ ምዕራፍ 12 13 ላይ ምን ይላል? የአባቶቻቸውንም አምላክ እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይሹ ዘንድ ቃል ኪዳን አደረጉ ይላል። የእስራኤል አምላክ እግዚአብሔርን የማይፈልግ ሁሉ ግን ይላል ትንሽም ሆነ ትልቅ ወንድም ሆነ ሴት እንዲገደል አድርግ ይላል። ይህ እንግዲህ በሃይማኖት ማስገደድ ማለት ነው። ኢሳይያስ ምዕራፍ 13 16 ላይ አይናቸው እያየ ይላል ህፃናቶቻቸው ይጨፈጨፋሉ፣ ቤታቸው ይዘረፋል፣ ሚስቶቻቸው ይደፈራሉ ይላል። እንግዲህ መደፈር እንደ ቅጣት ነው በመጽሐፍ ቅዱስ። ዘዳግም ምዕራፍ ሁለት ሰላሳ አራት ላይ ምን ይላል? በዚያን ጊዜ ይላል ከተሞችን በሙሉ ወሰድን ይላል የሚኖሩባቸውን ወንዶች፣ ሴቶች ልጆቻቸውን ጭምር ፈጽመን አጠፋናቸው፣ አንዳቸውንም በህይወት አላስቀረንም ይላል። እንግዲህ በጣም ኃይለኛ ጭፍጨፋ ነው። እንደገና ሕዝቅኤል ምዕራፍ ዘጠኝ ከአምስት እስከ ስድስት ምን ይላል? እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲል ሰማሁ ይላል፣ በሉ እናንተም እርሱን ተከትላችሁ በከተማ ውስጡ በከተማይቱ ውስጥ በመዘዋወር ሁሉን ግደሉ፣ ለማንም በመራራት ምሕረት አታድርጉ፣ ሽማግሌ የሆነ ወጣት አሮጊት ሆነ ኮረዳ፣ ህፃናትም ሳይቀር ሁሉንም ግደሉ ይላል። እንግዲህ መጽሐፍ ቅዱስ ይህን ይመስላል። መጽሐፈ መሳፍንት ምዕራፍ 21 ከ10 እስከ 12 ምን ይላል? ጉባኤ ወደ ያቤሽ ሄዳችሁ ሴቶችን ልጆችን ጭምር ሁሉንም ግደሉ፣ ወንዶችን ወንዶችንና ድንግል ያልሆኑትን ሴቶች በሙሉ ግደሉ፣ ወንዶችን የሚል መመሪያ በመስጠት ከመካከላቸው ምርጥ የሆኑት አስራ ሁለት ሺህ ሰዎችን ላኩ። በዚህም አይነት ይላል በያቤሽ ካሉት አሕዛብ መካከል አራት መቶ ሺህ ድንግል የሆኑ ወጣት ልጃገረዶች አገኘ። ስለዚህም እነርሱን በከነአን ምድር በሴሎም ወደሚገኘው ስፍራ ይዘው ወጡ ይላል። ዘኍልቍ ምዕራፍ 31 ከ15 እስከ 19 ሙሴ ከዘመቻ በተመለሰበት በጭፍራ አለቆቹ በሻለቆቹና በመቶ አለቃዎቹ ተቆጣ። ሙሴም አላቸው በሁን ሴቶቹን ሁሉ አዳናችኋቸውን? አሁን እንግዲህ ከልጆች ወንዱን ሁሉ ግደሉ፣ ወንድንም በመኝታ የማያውቁትን ሴቶቹን ሁሉ ግደሉ። መኝታ በመኝታ የሚያውቁትን ማለት ነው። ወንዱ የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድርጉ ይላል መጽሐፍ ቅዱስ። ትንቢተ ሕዝቅኤል ምዕራፍ 9፥6 ላይ ሽማግሌውንና ጎበዙን ይላል ቆንጃይቱንና ሕፃናቶችን ሴቶችን ፈጽማችሁ ግደሉ፣ ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ ይላል። እንግዲህ ሕፃናት የሚገደሉበት መጽሐፍ ማለት ነው። ሴት ልጅ የምትገደልበት፣ ሽማግሌ እንስሳ የሚገደልበት ብቸኛው መጽሐፍ ካለ መጽሐፍ ቅዱስ ነው። አንደኛ ሳሙኤል ምዕራፍ 27፥9 ላይ ዳዊትን ምድሪቱን በመታ ጊዜ ወንድም ሆነ ሴት በህይወት አላስቀረም ይላል። እንግዲህ አንደኛ ሳሙኤል ምዕራፍ 27 9 ላይ ዳዊት ምድሪቱን በመታ ጊዜ ወንድም ሆነ ሴት በህይወት አላስቀረም ይላል። እንግዲህ ስለ ፍቅር እያነበብኩላችሁ ነው። ዘዳግም ምዕራፍ 20 16 ላይ አምላክ እግዚአብሔር ርስት አድርጎ በሚሰጥ በአሕዛብ ከተሞች ውስጥ እስትንፋስ ያለውን ነገር አታስቀር ይላል። እስትንፋስ ማለት እንግዲህ ከሰው ልጅ ውጭ ሌላ የሆነ ማለት ነው። ጉንዳንም ሊሆን ይችላል፣ ትንኝም ሊሆን ይችላል። እነሱም ሁሉ ግደል ይላል መጽሐፍ ቅዱስ እና በጣም ይበዛባችኋል። Mic free። አሰላም አሌይኩም ወረመቱላሂ ወበረካቱ። እንግዲህ ይሄ ነው። ይሄንን ካወቅን ደግሞ አፋቸውን እናዘጋዋለን ማለት ነው። አሰላም አለ